أرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهدي وبعد وقد وقفنا في درس أمس عند قوله جل وعلا من سورة البقرة وإن كنتم على سفر ولم تجدوا كاتبا فرهان مقبوضة الآية فلنبدأ من هنا وإن كنتم على سفر ولم تجدوا كاتبا فرهان مقبوضة فإن أمن بعضكم بعضا فليؤدي الذي من أمانته وليتق الله ربه ولا تكتموا الشهادة ومن يكتمها فإنه آثم قلبه والله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 في توجهات المؤمنين إلى مصالح الدنيا والآخرة አላህ ስብሓናሁ ወተዓላ ለኡመተ ልእስላም ለዱንያቸውም ለአኸራቸውም የሚበጅና የሚጠቅማቸውን ነገር ከመምራትና ከማስተማር አልተወገደም እየቀጠለ ነው ያለው በትናንትና ሁለት ብዙዎቻችሁ ያው በቁርአን ውስጥ በርዝመቷ ወደር የማይገኝላት ሱራ ውስጥ ወደር የማይገኝላት ምዕራፍ ውስጥ በረጅምነቷ ደግሞ እንደዚሁ ሊጤ የሌላት የሆነችውን አያ ነበረ የተመለከት ነው ማለት ነው ይህች ሱራ አልበቀራ ታሪ አጠቃላልናት ብዙ ሁሱፍያት አላት ከሌሎች የምትለይበት ማለት ነው አንደኛ ሱራዋ እንደ ሱራ ማንኛውም ስራ የማይወዳደራት 286 አንቀጾች ያሏትና አብዛኛውን ሸራያ አልእስላም ያካተተች በመሆን ትለያለች እንደገና በመግቢያና በመጠቃለያው ላይ አርካኑል ኢማንና አርካኑል እስላምን በመዳሰስም ትለያለች እንዲሁም ደግሞ አዕዘሙ አየትን ፊ በቁርአን ውስጥ ወደር የማይገኝላት በማዕረግ በደረጃዋ ምርጥ የሆነችው አየተል ኩርሲይም ካሁን ቀደም አሳልፈናል ማለት ነው እንደገና በትናንትና ዕለት አኺሩ አየትን ፊ የምትባለው ወተቁ የውመን ቱርጀዑነ ፊ ኢላላህ የምትለው አያት አሳልፈናል ከዛ ቀጥሎ እንደገና አጥወሎ አያትን في በቁርአኑ ውስጥ ወደር የማይገኝላት አንድ ገጽ ሙሉ የሸፈነች አያ ይህች አያት ናት ማለት ነው ይህች አያ በማህበራዊና በኢኮኖሚያዊ ጉዳይ ላይ ነው የምታተኩረው ማለት ነው ኢስላም የኢባዳ የጸሎት የዝክር ዲን ብቻ አይደለም ያ እንደተጠበቀ ሆኖ የሙአመላም ዲን መሆኑን ለማሳየት እንዳውም ለሙአመላና ለማህበራዊ ለኢኮኖሚ ጉዳይ በተውሂድና በኢባዳ ላይ ረጅም አያት ያለለው ያህል ትኩረት ሰጥቶ ማለት ነው እና ከዚህ ቀጥላ የምትመጣው ሱረቱን ኑር ላይ ያለችው ናት ስለ ማህበራዊ ጉዳይ የቤተሰባዊ ጉዳይን በተመለከተ እንደዚሁ የችን እንኳ የሁለተኛ ደረጃ የምትይዝ አያት ናት ማለት ነው ይህች አጠቃላይ አላህ Subhanahu Wa Ta'ala በሙዳየና ዙሪያ ማለት ሰዎች በማህበራዊ ጉዳይ አንዱ ሌላው ጋር ተደጋግፎ ነውና የሚኖረው ድድር በሚበዳደሩ ጊዜ ውለታ በሚዋዋሉ ጊዜ ግብይት በሚያደርጉበት ጊዜ ሊከተሉት የሚገባውን እስላማዊ ስርዓት መካከላቸው ወንድማማችነታቸው እንዳይደፈርስ እንዳይሻክር መከባበር እንዳለባቸው መተማመን እንዳለባቸው ወሳይቆችን ቃል ኪዳኖችን እንዴት አድርገው መጠቀም እንዳለባቸው ለዚህ ልዩ ትኩረት ሰጥቶ እንዳውም ለሌላው ያላወረደው ረጅም አያት ያሰጠው ሱራ ሱራ ይሄ አያት ነው ማለት ነው ስለዚህ ምንድነው የሚያሳየው እስላም ሁሉን ነገር ነው መንሃጅ ሙተካሚል የተሟላ የሆነ መርሃ ህይወት ነው ማለት ነው እና ሌሎቹ እንደሚሉት ወይም እንደሚመኙት እስላም ቁንጥል ነገር አይደለም ባንተና በጌታ መካከል ያለ የጸሎት መስመር ብቻ አድርገው ሊስሉልህ ይሞክራሉ ጥላቶች ማለት ነው ይሄ አይደለም ኢስላም Subhanahu Wa አላህ ለዲንም ለዱንያም ለአካልም ለመንፈስም ለግለሰብም ለቤተሰብም ለህብረተሰብም ለዓለምም በአጠቃላይ ለሰው ልጆች በህይወታቸው ብቻ ሳይሆን ከሞት በኋላም ለሚያጋጥማቸው ነገር ሁሉ ሳይቀር አንድ ባንድ ግልጽ የሆነ መመሪያ የሚያስቀምጥ መሆኑን ያረጋግጥልናል በእነዚህና በመሰሉ አያቶቹ ማለት ነው ስለዚህ በትናንትና ዕለት ያነበብና ትልቋ ረጅሟ አያት ብዙ አህካሞችን ያካተተች ናት አንድ አያ አንድ አያ ውስጥ አምሳ መስአላ ተጠራው ዑለሞቹ ማለት ነው እንግዲህ በማንም መንሃጅ ሊገኝ የማይቻል ነገር ነው ማለት ነው አምሳ ህግጋት አምሳ ደንቦች አሉ እዚህ አያ ውስጥ ማለት ነው አንዲት አንቀጽ ውስጥ ይህን ሁሉ ባለማወቃችን ግን እኛ ያው ምንም እንደሌለን ሁነን ነው የምንታየውና የምንገኘው ባለማወቃችን ምክንያቱም እስላምን አሳውቀን ማሳወቅ ያለብን ባለቤቶቹ እኛ ነን እኛ ካላሳወቅ ነው ሌላ ሰው መጥቶ ሊያጥና ሊጠቀም አይችልም ማለት ነው ስለዚህ እኛ ወርቅን በእበት እንደ ሸፍኖ እንደያዘ ሰው ነን ማለት ይቻላል ወርቅን አሁን ውድ ማዕድን ነው በአለም ላይ እንደምታውቁት በተለይ በአሁኑ ጊዜ ሰሞኑን ትንሽ እንትን እንጂ የናራ የሚሄድ ሁልጊዜ ጊዜ ጊዜ የማይሽረው ትልቅ ምርጥ ገንዘብ ነው ማለት ነው ይህን ወርቅ በበት ጠቅልህ ታስቀመጥከው መንገድ ዳር ቢቀመጥ ማንም ሰው አያገኘውም እበት ነው እያለ እየተጸየፈ ነው የሚሄደው ማለት ነው ያገለጽ ሲል ግን ሰው የሚጋደልበት ማዕድን ነው የሚሆነው ማለት እኛ ለእስላም እንደዛ ይሆን ነው ነው ራሳችንን መጠቀም አቃተን ሌሎችም እንዳያውት መጋረጃ ሆን ማለት ነው እና ይሄንን ቢያውቁ ኑሮ ብዙ የሰው ልጆች ብዙ ታውረድ ለሰው ልጅ የተሻለ ስልጣኔ የተሻለ መርህ ለማምጣት የሚባዝኑ አሉ ለተከን እንቅልፋቸውን አጥተው ማለት ነው ለምን የሌለ መስሏቸው በጥናት በምርምር ሊያመጡ እስላም ግን ሁሉን ነገር አካቶ ነው ያለው እነሱም አላወቁም አልሰሙም እኛም አላወቅንም አላሳወቅንም ስለዚህ ተጠያቂው ሁላችንም ልንሆን ነው ማለት ነው እና እስላምን ማወቅና ማሳወቅ ግድ ይለናል ስለዚህ የተናንትናው እንዳለ ይሁንና ማጠቃለያዋ ሐሳቡን ለመቋጨት ሁለተኛ ቀጥሎን አሁን የተነሳንባት አያት የተናንትናው አካል ናት ወይን ኩንቱም አላ ሰፈሪን ሰዎች በቤታቸውና በሰፈራቸው ግልይት በሚያረጉ ጊዜ ውል በሚዋዋሉ ጊዜ መጀመሪያ ያ ውለታው መቼ እንደሚፈጸም መቼ እንደሚቋጭ ጊዜው ግልጽ መሆን አለበት የገንዘቡ መጠን ግልጽ መሆን አለበት እንደገና መጻፍ አለበት ታሪኩ መታወቅ አለበት ሻሃዳ ምስክሮች ደግሞ በምስክርነት ታዛቢዎች መቅረብ አለባቸው እያለ የተለያዩ ስርዓቶችን ሲያስቀምጥልን ነበረ ማለት ነው የዛ ተከታይ ወይን ኩንቱም አላ ሰፈሪና አለ ከጉዞ ላይ ብትሆኑ ወለም ተጅዱ ካቲባ እናን ውለታችሁን የሚጽፍላችሁ ሰው ባታገኙ ብዙ ጊዜ በደውዮች በገጠር አካባቢ የሚኖሩ ሰዎች የመጻፍና የማንበብ ችሎታ የላቸውም በጉዞ ላይ ከሆኑ ደግሞ ተሰፈር ውጭ ስለሆኑ ሰውም ስለማያገኙ የመጻፉ እድል በጣም ይመነምናል ማለት ነው ራሳቸው እንዳይጽፉት አያውቁም ሌላ ሰው ከጎረቤት ጠርተው እንዳያጽፉ ጎረቤት የለም ምድር በዳ ውስጥ ናቸው እንደዛ ከሆነ ምን ይሆናል መተማመኛው ይላል ፈሪሃኑ መቅወባ ያኔ በመጻጻፍ ፈንታ የሚሰጥ የሚረከብ የሆነ መያዦ መተማመኛ ማድረግ ትችላላችሁ ይላል እንግዲህ አንተ አንድ ቃል ትፈለግ እኔ ለገዛ ፈለኩኝ ይህን በዱቤ ማለት ነው እና ይህን ነገር ገዝቻለሁኝ አገር እንደ ቦታ ስንደርስ ከፍልሃለሁ ይላል ግን ከዛም በፊት አንድ ነገር ቢከሰት መተማመኛ ፈልጋለሁ ብትከዳኝስ ይላል ማለት ነው በጽሁፍ እንደ ተውፊቅ እንዳይደረግ መጻፍ ትችላለህ አልችልም እኔም አልችልም ተባል ምን ይሁን እንዴት እንተማመን ሲባል መያዦ ይሰጣል ማለት ነው እና ይሄንን የገዛሁትን ነገር በዱቤ ነገ የገዛሁት ለመሆን እንደማልከዳ ለማረጋገጥ ይሄ ቃ ካንተ ጋር ይሁን ብለህ አንድ ቃል ተጠዋለ ማለት ነው መክተሪያ እንኳን ያንን የሚሸፍን ዋጋ ያለው እቃ ማለት ነው ስለዚህ ለዛ ለቃ ስትል የግድ ትመጣለህ ማለት በዚህ በመተማመኛ መያጆ በመስጠት መተማመን ትችላላችሁ ይላል ይሄ እንግዲህ ያኛው ወገን የሚጠረጥርና የሚሰጋ ከሆነ ለመተማመን ነው ማለት ነው ፈኢና ሚና ባዱኩም ባዳ ግን ከፊሉ ሌላውን ካመነውሳ ይሄ አንተና ምን አለው መያጆ ባሰጠኝም ባንጽፈውም አንተ ላይ እምነት አለኝ ችግር የለም ብላችሁ ከተማመናችሁ ይሄም ይቻላል ፈሊአድ ለቢቱ አማነተ ያነ እምነት የተጣለበት ሰው ታማኝነቱን ማረጋገጥ አለበት ማለት ነው እኔ አንተ ወንድሜ ነህ ጓደኛዬ ነህ ካንተ ምንም ነገር አልፈራም መያዩ ባሰጠኝም ባይጣፍም አምናለሁ ብሎ ቃል ከተጋባችሁ የትልቅ አደራ አሸከመህ ማለት ነው ስለዚህ እሱ ሲያምነህ አንተ ብትከዳ በአላህ ዘንድ ተጠያቂነቱ ከባድና የከፋ ነውና የሚሆነው ፈሉአድ الذي ቱሚና አማነተ አደራ የተጣለበት ሰው ያንን የገባበትን አደራ በሚገባ በጥንቃቄ ማሟላትና በእምነቱ ላይ መገኘት ግድ ይለዋል ማለት ነው ወለተቂላ ረበ ይሰው ያመነ በአላህ ነው አትከዳኝም ብሎ በአላህ ስም ስለሆነ ያመነ ያንን የጌታን የሚታዘበን ጌታ መጠንቀቅ አለበት ሌላ ምስክር መረጃ የለም ብለ ልትከዳው እንዳትሞክር እኔ ታዛቢ ነኝና እኔን ፍራ ይላል አላህ Subhanahu Wa Ta'ala ወላ ተስሙ ሸሃዳ ምስክሮች ደግሞ ለምስክርነት በምትጠሩ ጊዜ ግዴታችሁ ነውና መጣችሁ ታዘቡ እንደገና ለአዳ ያን የምታውቁትን ነገር ደግሞ በዳኛ ወይም በሽማግሌ ፊት ሙመስክሩ ተብላችሁ ስትጠሩም ደግሞ ምንም የተለያየ ምክንያት ይኖራቸው ያ ሀቅ እንዳይጠፋ መጣችሁ የምስክርነት ኃላፊነታችሁን መወጣት አለባችሁ ይላል ወመን የክቱማ የምስክርነት ቃልን የሚደብቅ ሰው ካለ فإنه آثم قلبه ይህ ሰው ልቦናው በወንጀል የተበከለ ነው ይላል እና ልቦናው ጤናማ የሆነ ሰው የአላህን አማናሽ ሻሃዳን ሊደብቅ አይችልም ማለት ነው ይህን ምስክርነት ኃላፊነትን ተሸክሞ ናቶ ለመስክርልኝ ሲለው ያንን ለመደበቅ የሚሞክር ሰው ይሄ ሸፍጠኛ ነው ተንኮለኛ ነው ልቡ በተንኮል የተመረዘ ነውና ወየውለት ይላል አላህ Subhanahu Wa Ta'ala والله بما تعملون عليم አላህ Subhanahu Wa Ta'ala እናንተ በምትሰሩት በምታስቡትም ጭምር ጥልቅ አዋቂ የሆነ ጌታ ነውና የምትሰሩትን ነገር እኔ እንደምታዘብና እንደምከታተላችሁ አውቃችሁ በአግባቡ አደራ ግዴታቸውን መወጣት አለባችሁ ሲል ያስጠነቅቃል ማለት ነው ማንግሪ ለኛ ለማህበራዊ ጉዳይ እንደ ቀላል የምናልፋቸው ጥቅቅን የመሰሉ ነገሮችን አላህ ምን ያህል ትኩረትና ክብደት እንደሚሰጣቸው ነው የሚያሳየን ማለት ነው በምን ገንዘብ በተለይ መጥፎ ነው ሰዎችን ሁሉ ጊዜ የሚያጋጨው ባዲያን ቀርቶ ቤተሰቦችን እናት አባትን ያህል ነገር ወንድምን እህትን ባልን ሚስትን የሚያናቁርና የሚያበጣበት ገንዘብ ነው ገንዘብን ኢዳራ ካልቻል ሁልጊዜ መርዝ ነው በሽታ ነው የሚያመጣብህ ማለት ነው እና ገንዘብን በአግባቡ ዝርክርክ መሆን የለብህም ጨዋ በሆነ መልኩ ግልጽ በሆነ መልኩ ማድረግ የሚገባህን ጥንቃቄ ታደረግ ከማንኛውም ሰው ጋር ጤናማ ማህበራዊ ህይወት መምራት ይቻላል ማለት ነው ግን ብዙ ጊዜ በማካከላችን የሚፈጠሩ ችግሮች ትልቅነት የጎደላቸውና ተንኮል የተከተላቸው ብቆሽ ነገሮች ሲሆኑ ነው ይሄ ነገር እንዳይመጣ በእነዚህ አሁን ባለፉት አያቶች አላህ Subhanahu Wa Ta'ala ብዙ ሽሩጦችንና ፍርአቶችን ነው በድርድር ያስቀመጠልን ማለት ነው እና ማለት ጊዜው ከበቃን ግንዛቤያችን የበለጠ እንዲሰፋና የትናንትናውንም የአያቱን መንፈስ በሚገባ እንድንረዳው በዚህ በሱር አያቱል ሙዳየና በተባለች ረጅም አያትና አሁን ባነበብናት በተከታው ውስጥ ያሉ አህካሞችን ምን ምን እንደሆኑ ለመጠቆም እሞክራለሁ የመጀመሪያው ሁክም አላህ Subhanahu Wa Ta'ala አህዱሃ ይላል እንግዲህ ሻሪዎች ይህን ነገር በደንብ አጥንተውትና አብላልተውት ከውስጥ ያሉትን አህካም የእስላም አንኳር ለመለክቶች አስቀምጠዋቸዋል በዝርዝር አንደኛ ተጁዙ ጀሚው አንዋይ ሙዳየናቲ ሚን ሰላሚ ወገይሪሂ እስላም የሰው ልጆች በሚያደርጉት ግብይት ስራ ጣልቃ አልገባም በመሰረቱ ማን ነው ወትሮም በተፈጥሮ የሰው ልጅ የገበያ ስራ ያለ ነው እና በጃሂልያም ጊዜ መሸጥ መለወጥ መበደር ማበደር መዋስ መመለስ የመሳሰሉ ነገሮች አሉ ተፈጥሯዊ የሰው ልጆች ፍላጎቶች ናቸው በእነዚህ ነገሮች ላይ ጣልቃ አልገባም እስላም ማለት ነው ግን አንዳንድ ቦታ ላይ ተንኮለኞች በሚያረጉት ተንኮል ሰዎችን የሚያጣሉና የሚያናቁሩ ቀዳዳዎችን እንዲዘጉ አድርጓል ያን በተመለከተ እንጂ መሸጥ መለወጥና በገበያ ስራ መንቀሳቀስ ወትሮም ያለ ነው እንዳለ ነው ያጠደቀው ያን ነገር ግን ከፈሩ እንዳይወጣና እንዳይዛባ ማስተካከያና ማረሚያ አድርጎለታል ማለት ነው ከነዛ ነጥቦች አንደኛ ይላል አነው የጁዙ ጀሚዑ አንዋዕ المداينات من سلم وغيره የዳ አይነቶች ሁሉ በሙሉ ከግብይት ጋር የተያያዙ ስለሆኑ በዱቤም ቢገዛ በካሽም ቢገዛ ከእስላም ይሄ የተፈቀደ ነው ማለት ነው لأن الله أخبر عن المداينة التي عليها المؤمنون መጀመሪያም ሙእሚኖች ሲሰሩት የነበረውን የግብይትና የእዳ ስራዎችን እንዳለ ተቀብሎ ግን እነዚህ ነጥቦች አስተካክሉ እያለ ነው ታዲያ ያደረገው አታኒ ወጣሊ ሁለተኛና ሶስተኛ አነው ላጉደ ሊሰለሚ ምን አጀል ሰለም ማለት በዱቤ የሚሸጥ እቃና የሚደረግ ግብይት ማለት ነው በዱቤ የሚሸጥ እቃ ላይ ብዙ ጊዜ ጥንቃቄ ካልተደረገ ችግር ይወልዳል እና ያ ችግር እንዳይመጣ አጀል መከሰት አለበት መወሰን አለበት አጀል ማለት ምንድነው ዛሬ እኔ ታንተ አንድ ተበደርኩኝ ወይም በዱቤ ገዛሁኝ ያ የገዛሁበትን ገንዘብ መቼ እንደምከፍል መወሰን አለበት ማለት ነው ብዙ ጊዜ ግን ሽጨልሃለሁ በዱቤ ይሄን ያህል ትገዛለህ አገዛለሁ እንዲሁ ተንጠልጥሎ ይቀራል መቼ እንደሚከፍል አልተወሰነም ማለት ነው ያ ነገር ነገ መጥቼ ስጠይቅህ የለኝም እኮ ገና አላገኘሁም ትላለህ ከወር በኋላም አላገኘሁም የዛ መጀመሪያ በፍቅር የተጀመረው ነገር ወደ ጠብ ይቀየራል ማለት ነው መጀመሪያ ግልጽ መሆን አለበት መቼ ነው የምትከፍለኝ የዛሬ ወር መቼ ነው የምትከፍለኝ የዛሬ ስድስት ወር የዛሬ አመት ኩል ብሎ መቀመጥ አለበት ኢላ አጀል ሙሰመን ይህን ባለማድረግ ይጣላሉ ሰዎች ማለት ነው እና ጊዜው መወሰን አለበት አንየኩነ ሙአየነን እንደገና ደግሞ የሚከፈለው ዋጋ ቁጥሩ ይሄን ያህል ነው ተብሎ ግልጽ መሆን አለበት ማለት ነው ፈላ የሰሁ ሐለን ወዲህ ተብሎ ሲያበቃ አሁን ተደቂቃ በኋላ ወይም ከአንድ ሰዓት በኋላ ክፈለኝ ማለት አትችልም ማለት ነው ረዘም ያለ ጊዜ መኖር አለበት ቢኖረው ወጥሮውንም የዱያ ይባልምና ማለት ነው ወላ ኢላ አጀሊን መጅሁል ወዳልታወቀ ጊዜ ደግሞ ዝም ብለህ ስታገኝ ትዘጠኛለህ የሚባል አደገኛ ነው ስታገኝ ትሰጠኛለህ የሚባል ውለታ ስህተት ነው ማለት ነው መቼ የሚለው ጊዜ መገደብ አለበት ታልቻለ ጊዜው ሲያልቅ ይጠየቃል ጨምርልኝ ጊዜ ማለት አለበት እንጂ ክፍት መሆን የለበትም ማለት ነው وانه لا بد ان يكون معينا معلوما የታወቀ ጊዜውም የመጠን ገንዘቡ መጠን የታወቀና የተገለጠ መሆን አለበት فلا يكون حالا ولا الى اجل مسو الرابع አራተኛ الامر بكتابه جميع عقود المداينات በዚያ መልክ ወይም በዱቤ መልክ የሚሸጡ ነገሮች በሙሉ መጻፍ አለባቸው መመዝገብ አለባቸው ምክንያቱም አንዱ ውለታ በቃል ተዋውለት ያበቃ ተዋለት አደረ ከሰነበተ ይረሳል ማለት ነው ከተረሳ አንተ አንድ ነገር ስላለ እሱ ተቃራኒውን ይላል ነገ ወደ ጠብ ትመጣላችሁ ማለት ነው ያ ነገር ግን መጀመሪያ አስተዋዋሉ ተመዘገባችሁት ተመዝግባችሁ ተናበባችሁ መረጃ ተለዋውጣችኋል ነገ ሲመጣ ለፍተ ሸይ ነው ወረቃ ሰጥተን አይቀይርምና ማለት ነው ግን ሰዎች አንተ ወንድም አይደለም እንዴ አይደለም ሳይጣፉ ግዴለም ትላለህ መጀመሪያ ነገ ግን ያቺ ነገር ስትዛባ አታገዘረብ ትላለህ እንደገና ማለት ነው መጀመሪያ ለምን አለ ጻፈው ትንሽም ብትሆን አንተ ሱቡ ሰገይረን ነው ከቢረን ይላል መጨረሻ ላይ ትንሽ ናት ብላ አትናቃ ትንሿ ነገር ትልቅ እዳ መጣለ ነገ ማለት ነው እና የተጣፈ ግን ያ መተማመኛ እስካለ ድረስ የረሳውም ያስታውሳል ሊከዳ የፈለገውም ያው እንደማይችል ቆይ ይመለሳል ማለት ነው እማው ጁበን ወይ ማስተባበን የመጣፉ ጉዳይ ግዴታ የሚሆንበትን ጊዜ አለ የሚወደድበትም ሁኔታ አለ በተቀሉ ግን የዳውለታ መጻፍ አለበት የሚለው የማይታለፍ ጉዳይ ነው ማለት ነው አምስተኛ አምሩል ካቲቢ አንየክቱበ የጻፊው ራሱ መጻፍ የሚችል ከሆነ መጻፍ አለበት የማይችል ከሆነ ደግሞ ሌላ ባለሙያ ፈልጎ ማጻፍ አለበት ይላል ስድስተኛ አንየኩና አድለን ፊነፍሲ የሚጽፈው ሰውዬ ሶስተኛ አካል ከሆነ ትክክለኛ መሆን አለበት ተንኮለኛ ሰው ያልሰጠው መረጃ አንተ ላይ እንዲያ እንዳይጽፍብህ በትክክል የጻፈ መሆኑ መረጋገጥ አለበት ሰውየውን ታማኝ መሆን አለበት ማለት ነው ያን الفاسق لا يعتبر قوله ولا كتابته ፋሲቅ ባለጌ ሰው የጻፈው ጽሁፍ ታማኝነት የለውም ምስክርነት ተቀባይነት እንደሌለው ሁሉ አሳቢያ ሰባተኛ አንው የጅቡ عليه العدل بينهما ሶስተኛው አካል መጥቶ በሚጽፍ ጊዜ ለዚህኛውም ለዛኛውም ማርላት የለበትም በትክክል የተሰጠውን መረጃ ማስቀመጥ አለበት ስምንተኛ የኩን الكاتب عارفا بكتابه الوثائق ይሄ የሚጽፍላቸው ሰው ውልን በመጻፍ የታወቀ ባለሙያ መሆን አለበት አሻሚና መጥፎ ቃል ጽፎ ዋላው ዝግብ ውስጥ እንዳያስገባቸው በዚህ ሙያ የተካነ የታወቀ መሆን አለበት ይላል ማለት ነው አታፊ ዘጠነኛ እነሆ ኢዳ ውጅደት ወሲቀቱን ቢኸጥ ማዕሩፍ ቢላዳላ አንድ ሰው በሙያና በትክክለኝነት የታወቀ ሰው የጻፈው የእጅ ቀለሙ ከተገኘ ያ መረጃነቱ ሁልጊዜ ተጠባቂና ተከባሪ መሆን አለበት ወለው ካነ ወሽሁዱ ቀድማቱ ይጣፈው ሰውዬ ቢሞት ወይም ምስክሮቹ ቢሞቱም እንኳን የታወቀ ሰውዬ በእጅ ጽሁፉ ያረጋገጠው ፊርማው ካለበት ሁለታው ይጸናል ማለት ነው እና አስረኛው ወላ የበካቲቡን አንየክቱባ የሚለው ይሆናል ማለት ነው በሚቀጥለው እንመለስበታለን ወሰለላሁ ዐለይሂ ወሰለም ነብይ ዘጠነኛ ደርሰናል ለዲ መሞላት አስረኛው ወላ የበካቲቡን አንየክቱባ ይላል ሰዎች ውለታ ለመጻፍ በሚፈልጉ ጊዜ ራሳቸው መጻፍ ታቃታቸው ሌላ ሰው የጎረቤት ሰው ይርዳቸው ይተባበራቸው ናቶሎ ጻፍልኝ ተብለ ስትጠየቅ እንቢ እንዳትል ከማ አለመው الله ፈለክቱብ ይላል አላህ እነዛ ማይም ሆነው አንተን አዋቂ ምሁር አድርጓል ይሄን የውቀት ጸጋ ሰጥቷልና የዚህ ጌታ የሰጠህን ነገር ሰደቃ ማድረግ አለብህ ለማይችሉ ሰዎች ለባለው ጸሐፊ በሙያው በሚጠየቅበት ጊዜ መተባበር ግዴታ አድርጎበታል አላህ ማለት ነው ግን የሱን ጥቅም እና ጊዜ በማይጎዳ መልኩ ሌላው አልሃዲ አሸር 11ኛ አምሩ ካቲቢ አላ የክቱበ ኢላ ማ አምላሁ መን عليه الحق ጸሐፊው ተአማኝ መሆን አለበት ያ የተበደረው ሰውዬ የነገረውን ቃል ብቻ ነው ሳይጨምር ሳይቀንስ መጻፍ ያለበት እንጂ የፈለገውን የራሱን ሐሳብ አንስቶ እንዳይጨምርና ሰውየው ላይ ዳንዳ ያመጣበት መጠንቀቅ አለበት አታኒ አሸር 12ኛ الذي يملي من المتعاقدين من عليه الدين ከተዋዋያችሁ ቃል ማቀበል ያለበት እዳ ተጠያቂ የሆነው ሰው ነው ሻይ ሳይሆን ገዥ ነው ማለት ነው ገዥ እዳ ዋጋ አልከፈለም የዱቤ ወሰደው እሱ ነው ስለዚህ ከገሌ እንዲህ አይነት እቃ ወስጃለሁኝ ይሄን ያህል ገንዘብ በእንዲህ አይነት ጊዜ እከፍላለሁኝ ብሎ ቃል መስጠት ያለበት ተጠያቂው ገንዘቡ ያለበት ሰው ነው ያ የሸጠው ሳይሆን ማለት ነው ምክንያቱም ለሸጠው ሰው ከሰጠው እሱ ዝም ብሎ በፈለገው ሰው ላይ ተገለም ላይ የሚያላል ተገለም ላይ የሚያላል ይላል ሊለቀልቅ ይችላል ማለት ነው ግን ያኛው ሰው ኃላፊነትን የሚቀበለው ሰው የገሌዳ አለብኝ ብሎ ተጻፈ ተጠያቂ የሚሆነው እሱ ነው ያኛው ግን ጠያቂ ነው በየጦና ፍግዳዋሁም ለዳር ጃሉን አሟል ርጃልን ወዲማአሁም ከሳሽ የከሰሰው ሁሉ ቢቀበሉት ሁሉም ሰው ደኛ ይሆን ይችላል ማለት ነው ያኛው ሰው ግን ተጻፈ በስሙ እንደ አይነት ያለብኝ የገሌ ሀቅ ካለ ያ ነው ተጠሪ ሊሆን የሚችለው ማለት ነው الرابع الرابع عشر ان اقرار الانسان على نفسه مقبول አንድ ሰው በኔ ላይ እንዲህ አይነት ነገር አለብኝ ብሎ ከተናገረ በፍቃዱ የሱ ቃል ተሰሚነት ይኖረዋል ማለት ነው ሌላ ምስክር አምጣ ይባላል الخامس عشر ان من عليه حق من الحقوق التي البينه አላምግዳሪሃ ወሲፈቲሃ አንድ ሰው ሐቅ ያለበት ሰው ያንን ያለበትን ነገር መጠኑንና አይነቱን የመግለጽ መብት እሱ ይሆናል ማለት ነው አስተቢያ አሸር 17ኛ አነ መላእክ ዲሩ አላይ ላይ الحق لصغيرها وصفيها وخرسها ونحو ذلك فانه ينبو وليه منابه አንድ ሰው ያለበትን ዕዳ ያጽፍ በሚፈልግ ጊዜ ለጻፊው ቃል ማቀበል ያለበት እሱ ነው ባለዳው ራሱ እሱ ግን ቋንቋ የማይችል ከሆነ ህመምተኛ ከሆነ ዱዳ ከሆነ የዛ ጊዜ የሱ አቅራቢያ ቤተሰብ ዋሪስ የሆነው ሰው እሱን ተክቶ ያጽፍለታል ይላል ማለት ነው الثاني الثامن عشر أنه يلزمه الولي من العدل يلزمه الولي من العدل ما يلزم من عليه الحق ያ ኃላፊነቱን ወስዶ ስለደካማው ሰው ቃል የሚያቀብለው ሰው በዛ በገባበት ኃላፊነት ተጠያቂ ይሆናል እሱን ወክሎ ማለት ነው አታሲያ አሸር 19ኛ ነው ይሽተረቱ አዳለቱል ወልይ ወልይ የሆነው ሰው ማለት የዛ የደካማውና ወይም የዱዳው ቋንቋ የማያውቀው ሰው ሐላፊ ሆኖ የሚተካው በተሰብ አዲል መሆን አለበት ማለት ነው ታማኝ መሆን አለበት ራሱ ዱርዬ ቀማኛ ከሆነ ግን በዛ አጅበርብሮና አምታቶ ለሱ ሌላ ጥቅም ሊያስጥፍ ይችላልና ማለት ነው አለ 20ኛው ቱቡቱል ወላየቲ ፊል አምዋል በገንዘብ ላይ ወላያ ይኖራል አንድ ሰው ራሱ ሊሰራው የማይችለው ነገር በበተሰቡ ተክቶ መስራት ይቻላል ማለት ነው አልሃዲ ወለይሩን አንደኛ አንልሐቀ ይኩኑ አለ الصغير ወስፊ ያ ቃል አቀባው በተሰውን ተክቶ ውሉን ይጓዋል እንጂ በሂሳቡ ተጠያቂው ግን ያ ራሱ ባለ ጉዳዩ ይሆናል ማለት ነው አንተና የተዋዋልከው አንተ ክፈል አይባልም ታውነሱ ማጣፍና መዋዋል ስለማይችሉ ነው ወኪል ያደረጉት ማለት ነው አታሊስ ወለ 23ኛ ደግሞ ሲሃቱ ተሰሩፍ ወልጂ في مال እነዚህ ደካማ ሰዎች ሊረዳ ተክቶ በሚገባ ጊዜ እሱ አሰራሩ ጤናማ መሆኑ መረጋገጥ አለበት ተንኮል ስራ የሚሰራ ከሆነ ተቀባይነት የለውም አራቢ ወለ 24ኛ في مشروعيه كون الانسان يتعلم الامور التي يتوثق بها المتداينون አንድ ሰው ባለጉዳዮች የሚዋሉበትን የውለታ ፍርአት የመጻፍ አዳም መማር አለበት በማህበረሰብ መካከል የተለያዩ ባለሙያዎች መኖር አለባቸው ማለት ነው አንድ ነገር ሲፈለግ ሁሉም ማህይም ከሆነ በዛ ስራ ላይ የሚቆም ሰው ይጠፋል ችግር ይመጣል ማለት ነው እና ከህብረተሰቡ መካከል በተለያዩ የስራ መስኮች ምሁሮችና ባለሙያዎች መኖር ያለባቸው መሆኑን ያመለክታል አልካሚስ ወደ 20 አምስተኛ ኛ መልኪታባ መሽሩዑን ስነቁ መማር አስፈላጊ ነው ለኡመተል እስላም ማለት ነው የማይጽፍ ኡመት ሊሰለጥን አይችልም ካልተለጠነ ደግሞ ብዙ ጥቅሞች ያመጣል ብዙ ጉዳት ይመጣበታል ማለት ነው አሳዲስ አሽር ለአሳዲስ ወለ 20 ስድስተኛው አነው ማእሙሩን ቢልኢሻዲ አለ العقود በውለታ ነክ ነገሮች ላይ ሁልጊዜ ምስክር መኖር አለበት በግል የሚደረጉ ውለታዎች ማረጃ ወይም ምስክር ከሌለ ኋላው ዝግብ ያስከትላሉና ማለት ነው አሳቢ ወለሽሩን 27ኛ ደግሞ ኒሳቡ ሸሃዳ ፊል አምዋሊ ወነህዊሃ ረጁላኒ አው ረጁሉ ወምራአታን በገንዘብ ነክ ነገር የሸሃዳ የምስክርነት መጠኑ ሁለት ወንዶች ከተገኙ ካልሆነ አንድ ወንድና ሁለት ሴት ይሆናል ማለት ነው ወለለት ስነቱ አይዶን አነው ይቅበሉ ሻሂዱ ማአሚን ሙዳይ አዎ እንደ አንድ ምስክር ካለ ደግሞ ከሱ ጋራ የከሳሹ መሐላ ጋር ተቀባይነት እንደሚገኝም በሱና ተረጋግጧል አታሚ ወለ 20 28ኛ ነሻሃደ ተስሪያን غير መቅቡላ ህፃናት በምስክርነት አይቀጠሩም ምክንያቱም በቂ ግንዛቤ የላቸውምና ማለት ነው አታሲ ወለ 20 29ኛው ደግሞ አነ ሻሃደተ ኒሳኢ ሙንፈሪዳት ፊል አምዋሊ ወነህዊያ ታትቀበሉ ሴቶች ብቻ ለብቻ በገንዘብ ነክ ጉዳይ ብቻቸውን መመስከር የለባቸው ምክንያቱም ሚናቸው አይደለምና በማህበራዊ መስክ ላይ ብዙ ጊዜ ጎልተው ስለማይታዩ ከወንዶች ጋር ተቀላቅለው ነው ምስክርነት መስጠት ያለባቸው ፊል አህዋል ሻቃ ሌላ አማራጭ በሚጠፋበት በአስቸጋሪ ጉዳይ ካልሆነ በስተቀር ይላል አሰላሱ ሰላሳኛው አነሻሃደ ተላብዲል ባሊህ መቅቡላ አጥማዳን የደረሰ ባሪያ በምስክርነት ላይ ተቀባይነት ይኖረዋል ለምን ሚሪዛሊኩም ይላል ከናንተ ወንዶች ከሙስሊሞቹ መካከል የሆኑ ወንዶች ይመስክሩላችሁ ሲል ሙስሊም ነው ወንድ ነው ባሪያ ቢሆንም ባርነቱ አይከለክለውም ማለት ነው الحادي والثلاثون ثلاثة عندنا ደግሞ شهادة الكفار ذكورا كانوا او نساء غير مقبوله የካፍሮች ምስክርነት ሌላ አማራጭ ካልጠፋ በስተቀር ወንዶችም ሆነ ሴቶች በሙስሊሞች ጉዳይ ላይ ተቀባይነት የለውም ሌላ አማራጭ ሲጠፋ ግን ወደፊት በሚመጣው በሱረቱ ኒሳ ላይ እንደሚወሳው ተቀባይነት የሚያገኝበት ሁኔታ ይኖራል ያነው ለይሱንና ተናንተ ተናንተ በሆኑ ሰዎች ብሏልና ማለት ነው አታኒ ወሰላቱን 32ኛ في فضيله الرجل على المرأه ወንዶች ከሴት የሚበልጡና የሚመረጡበት ሁኔታ አለና ከነዛ አንዱ ይሄ ነው ማለት ነው ከምስክርነት ላይ በአንዱ እንዲፈንታ ሁለት ሴት ይተካ የሚለው በአቅላቸው በግንዛቤ ችሎታቸው የተለያዩ መሆናቸውን ይጠቁማል ማለት ነው አታሊቶ ወሰላቱን 33ኛ አነመነት የምሻሃደቲ የምስክርነት ኃላፊነት ተሸክሞ ሲያበቃ ከመቆየቱ የተነሳ የረሳ እንደሆነ አንድ ሰው ሌላ ሰው አብሮ የነበረ ሰው ካስገነዘበውና የሚያስታውስ ከሆነ በቂ ይሆናል ማለት ነው ምክንያቱም ሰው በቆየ ቁጥር የሚያውቀውን ነገር ይረሳል ግን የመርሳት አቅሙ ታንዱ ሌላው ይለያል አንዱ የዛ ጊዜ እኮ የተባለው እንደዚህ ነው የተደረገው እንደዚህ ነው አታስታውስም እንደ ብሎ ጓደኛው ሲነግረው ግን ትዝ ይለዋል ትዝ የሚለው ከሆነ ይቻላል ማለት ነው መጀመሪያ ከረሳ ተቀባይነት የለህም ተብሎ ውድቅ አይደረግም ማለት ነው አራቢያ ወሰላቱን 34ኛ ደግሞ ይወኸዝ من المعنى أن الشاهد إذا خاف نسيان شهادته بالحقوق الواجبة وجب عليه كتابتها በምስክርነት ልትጠየቅበት የምትችለውን ነገር የምትረሳ ከሆነ አንዳንድ ሰው እርሳታ የሚያጠቀዋል እንደምትረሳ ካወቅ አስቀድመህ በማስታወሻ መያዝ አለብህ ምስክርነት ትጠራለሁ ብለህ በምትጠረጠረው ነገር ላይ ማለት ነው الخامس وليس والثلاثون ثلاثة أمستنيا دمو أنه يجب على الشاهد إذا دعي للشهادة وهو غير معذور አንድ ሰው የሚያውቀውን ነገር ና መስክርልን ተብሎ ሲጠራ ያን ነገር ታቅም በላይ የሆነ ነገር ካልከለከለው በስተቀር ሂዶ መመስከር ግዴታው ነው ለምን እሱ ካልመሰከረ ያ ሀቅ ይጠፋልና ማለት ነው አስታዲስ ወሰላቱን 36ኛ አነ መለም የተስቢ ሲፈት ሸሃዳ መቅቡላ ሸሃደቱም ለብተጅብ عليه الاجابه አንድ ሰው ለምስክርነት ተጠራ ግን እሱ ብቃት የለውም መረጃ ጠቃሚ ነገር እንደሌለው ያውቃል ያኔ የማይችል ከሆነ እኔ በመሰከረልህም ምን ዋጋ አይሰጥህምና ሌላ አማራጭ ፈልግ ብሎ ትነግረዋለህ ማለት ነው ምክንያቱም ምስክር ተብለ ተጠርተ ሲያበቃ እንደገና አላውቅም የሚል መልስ ብትሰጥ ሳይደለው መሄድ ማለት ነው መጀመሪያውኑ እንደማጣቀና እንደማትችል ከነገርከው ግን ሌላ አማራጭ ፈልጋል ማለት ነው አስታዲዮ ወሰላቱን 37ኛ ነው አን ሰዓመት ወበጀር ምን ኪታበት ዲዩን እዳ በምትዋዋሉ ጊዜ መጻፍ አለባችሁ ብሏል ያን ነገር እንደገና ለማጠንከርና ለማጎልበት የምትዋዋሉበት ገንዘብ ወይም ምዳው ትንሽም ትልቅም ቢሆን ትንሽም ቢሆን ከምሰር ያለም ብትሆን በማስረጃ መያዝ አለብህ ለምን ዋላ ጭቅጭቅ እንዳይፈጠር ማለት ነው 38ኛ ደግሞ በያኑ الحكمه في مشروعيه الكتابه والاشاره في العقود الله سبحانه وتعالى ስትዋዋሉ ምስክር አድርጉ ጻፉ ያለበትን ፍልስፍና ወይም ምስጥሩን ጠቁሟል ምናል ምን ይላል አክሰቱ ኢንደላህ ወአቆሙ ለሻሃዳ ተጻፋችሁ ማስታወሻ ከያዛችሁ ያ ነገር ሐቅ የሁለታቸውንም ሀቅ አዳላውን ይጠብቅላቸዋል የፍትህ ሚዛን ይጠበቃል ማለት ነው ምስክሮችም ደግሞ ከመዋል ከማደር የተነሳ ግር ብሏቸው የነበረውን ነገር ያስገነዝባቸዋል ጽሁፉ ሲነበብላቸው ማለት ነው ስለዚህ የተሟላ መረጃ ሊሆን ይችላል التاسع والثلاثون ثلاثة زتنينيو يؤخذ من ذلك أن من اشتبع وشك في شهادته لم يجوز له الإقدام عليه ومسكرنا سترى ያን ነገር በትክክል እናቀው ወይም ግር የሚለው ከሆነ ያ ሰው መሄድና መመስከር የለበትም አልችልም ምን ይረስቸዋለሁኝ ብሎ ማሳወቅ አለበት መጀመሪያ ማለት ነው አልሃዲ ወል40 41ኛው አንሁ ወይረኸሰ في ترك الكتابة في التجارة الحاضرة فإنه يشرع الإشهاد አንድ ሰው እጅ በእጅ ደግሞ ካሽ በሚሻሻጥበት ጊዜ መጽሐፍ ግዴታ አይደለም ምስክር ማድረግም ግዴታ አይደለም ግን ከተቻለ ምስክርም ጽሁፍም መኖሩ ይመረጣልና ይወደዳል ይላል ማለት ነው አታኒ ወል 40 አርባ ሁለተኛው ደግሞ አነዩ አሙዳራት الكاتب لا يدعي وقت اشتغال حصول مشقه عليه ጸሐፊውን መተጻፍልኝ በምትለው ጊዜ እሱ በስራ ተጠምዶ ከሆነ ያንተን ስራ ትተህ ታቶሪ ስራ ስራ ብለህ መጣላት የለብህም ማለት ነው እሱ ሳታስቸግር ነው ምዝከሩንም ለምዝከሩነት በመጥጠራው ጊዜ አመቻችተህ እሱ ፋታ በሚያገኝበት ጊዜ መሆን አለበት ማለት ነው እንጂ አንተ ጉዳይ በየሳምንቱ እየተከተረ እንትን ባለ ቁጥር ሰዎችን ምቶ ለመስክሩ እያልክ የራሳቸውን ስራ ይያጓደል መጎተት የለብህም ማለት ነው አመቻችተህ ሁኔታው በሚፈልግበት ሰዓት ብቻ ወስደ አንድ ጊዜ ማስመስከር ይኖርባል ማለት ነው አራቢው 40 አርባራተኛው ደግሞ እንዲሁም ተጨማሪ ምስክሮችን በምስክርነታቸው ሰውን መበደል የለባቸውም በተንኮል ጸሐፊዎችን በጻፈ በጽሁፍ ስራቸው መለገም የለባቸውም ተንኮል አላስፈላጊ ነገር መጻፍ የለባቸውም እያለ እንደዚሁ ይቀጥላል ጊዜው በጣም እየተሻማን ስለሆነ አሁን እስከ 50 ድረስ ይዘልቃል አሁን 44 ደርሰናል እነዚህን ሁሉ ነጥቦች ያካተተና ስድስት የሚሆኑ ነጥቦች ይቀሩናል ምናልባት ሱራዋን ዛሬ መጨረስ ስላለብን በማዕከል እንዳንቋረጥ ወደ ዛሬው ደርሳችን እንመለሳለን ማለት ነው ይሄ እንግዲህ በአንድ አያት ውስጥ አላህ Subhanahu Wa Ta'ala ስንት አቃምን እንዲያካተተ ነሙዘጅ ለማሳየት ያህል ነው እንጂ እንደዚህ በሩጫ ጥሩ ግንዛቤ እንደማንጠብቅ ይሰማኛል ስለዚህ አላህ Subhanahu Wa Ta'ala ሁሉ የሚያደርገው ምንድነው ኡመተል እስላም እخوه ናቸው እነምን እخوه ወንድማማችነት አለ የወንድማማችነትን ደግሞ በጊዜያዊና በግላዊ ጥቅሞች ሰዎች መናቆር የለባቸውም እንዳይናቆሩ ያን ችግር ሊመጣ የሚችልበትን ቀዳዳ ሁሉ መዝጋት አለባቸው ባሰራራቸው ግልጽ መሆን አለባቸው ይህም ባለማድረጋችሁ ነው በትንሽ በትልቁ በየቀኑ የምትጋጩትና የምትፋጩት ብሎ ይህን መፍትሄ ለመስጠት እንዴት እንዳሰበበት ያሳየናል ማለት ነው ከዚህ በኋላ እንደገና ወደ ዛሬው ደርስ እንመለስና ሊላህ ማፊ ሰማዋቲ ወማ አርድ በሰማያትና በምድር ውስጥ ያሉ ነገሮች ሁሉ የአላህ ናቸው ይላል ያባባል ምን ማለት ነው አላህ በአሁኑ ጊዜ በተለይ በአለም ዙሪያ ያሉ የአምባገነኖች ወይም አለማንዮች እምነተ ቢሶች ፖለቲካ ከማህበራዊ ህይወት የራቀ ነው ፖለቲካም እንደው ማህበራዊ ህይወት ደግሞ ከፖለቲካ የተለያየ ነው የሚል ፍልስፍና አንተው ሙስሊሞችን ከዲናቸው ይነጣጥሏቸው እየሞከሩ ነው ያሉት ማለት ነው ወዱ ለው ተክፍሩነ ከማ ከፈሩ እነሱ ኩፍርን ስለመረጡ እንደገና ኩፍራቸው በእናንተ ላይ ሊጭኑባችሁ ይፈልጋሉ ይላል አላህ Subhanahu Wa Ta'ala ይሄን ከተቀበላችሁ ያው ተሳካላችሁ ማለት ነው ጀሃነም ይዟችሁ ነው የሚሄዱት እናንተ ግን እኛ ከጌታችን የበለጠ ለኛ አሳቢና ተቆርቋሪ የለም ጌታ ለሁሉም ነገር መመሪያ አስቀምጦልናል ብላችሁ ተተከላከላችሁ ትፍሊሁን በዱንያም በአኺራም የተሻለው እድል የናንተ ይሆናል እነሱ ግን ይዘዋችሁ ሊሞቱ ነውና የሚዱ ምሯሯጥ ያሉት መጀመሪያ ይህችን ዓለም ማን ነው መግዛት ያለበት በማን ስርዓት ነው መተዳደር ያለባት የሚለውን ጭብጥ ለማሳየት ምን ይላል ይላሂ ማፊ ሰማዋቲ ወማ ፊል አርድ ይላል በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ የማን ናቸው ሲነገረኝ ያላ አይደሉም ይላል ኸልቀን ወሙልቀን ወአቢዳ ያስገኘው ሰማይ መሬቱን በውስጥ በዙሪያ ያሉን እንቆቁን መሳፍርት የሌላቸውን በባህር በየብስ በዱንያ በአኼራ ያሉን ፍጥረታቶች በሙሉ ማን ነው ያስገኛቸው ይላል እኔ አይደለሁም የኔ ንብረት አይደለም ይላል ስለዚህ አለም የኔ መምለካ ናት በአጠቃላይ ስለዚህ እኔ ባለ ባለ ጉዳዩ ባለቤቱ ተቀምጬ ማን ነው ዓለሜን በማን ስርዓት ነው የምትመራው ሲነገረኝ አቂል የሆንክ ሰው ይላል አላህ Subhanahu Wa Ta'ala እና አላህ እንደማያገባው ነው በአሁኑ ጊዜ በአለም ላይ ያሉ ካዲዎች የሚያናፉት ያሉት አላህ ፈጥሮ ስራውን ጨርሶ ይላል ከዚህ በኋላ እኛ ወርሰናታል ዓለምን እኛ በፈለግነው እንመራታለን እያሉ ነው ያሉት መጀመሪያ አንተ ባለቤት መሆን አለብህ እኮ እንደገር ለመግዛት ፍራአት ህግ ለመዘርጋት ማጀመሪያ ባለስልጣን መሆን አለብህ ማን ነው ይህን ስልጣን የሰጠህ ይሄን አይደለም እንደ ዓለሙ ይላል አላህ سبحانه وتعالى ታውን ጊዜ ግን ዘወር በል አንተ እየተባለ ነው ያለው አላህ ግን سبحانه وتعالى لله ما في السماوات وما في الأرض በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ በማስገኘትም እኔ ነኝ ያስገኘዋቸው ከተገኙም በኋላ የምጠብቃቸው ويمسك السماء أن تقع على الأرض መሬት በምድር ሰማይ በምድር ላይ ቢወድቅ በሙሉ ዓለም ትርምስምሶ ወጥቶ በደቂቃ የለም ማን ነው የሚጠብቅህ ይህንን የማደርገው ባለስልጣንና ባለመብቱ እኔ ነኝና ይህ ከሆነ ደግሞ በኔ ፍቃድና በኔ ስርዓት ነው ይቻ አለ መመራት ያለባት ይላል ማን ወይን ትብዱ ማ አንፍስኩም انفسكم በስሜታችሁ ውስጥ ያለውን ነገር ይፋ አድርጋችሁ ብታወጡት خیر መሆነ ሸር አው ትخፉ ወይም ደግሞ ድብቅና እምቅ አርጋችሁ ብትይዙት ይላል ይሐስብኩም ቢላ በሁለቱም በኩል አላህ ይስተሳሰባቸዋል አላህ ደግሞ አያቀም ስለ ጉዳዩ አያገባው እንዳትሉ በእውቀቴም ይሄን ያህል ነኝ ማለት ነው እናንተ በይፋ በአደባባይ የምትሰሩትን የምትናገሩትን ብቻ ሳይሆን የምትደብቁትን በልባችሁ በስሜታችሁ የምታምቁትንም ሳይቀራቃለው በዚህ ደረጃ የሚያጌታ ታዲያ አያቅም አያገባም ባል አለበት አንተ እንኳን አዋቂ ነህ ብለህ ትሞክራለህ ስለዚህ ምሩ ጎለብኝ ነው እኔ አያገባም የምባለው ነው የሚለው አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ተፈለገ በሰማይ በመሬት በጨለማ በብርሃን በቅርብ በሩቅ በልብ ውስጥ የደበቀውን ለማንም የማትነግራትን ምስጢር በሙሉ ያቃታል አንድ ባንድ ማለት ነው ታዲያ እንደ አይነት ጌታ ያላገባው ማን ነው የሚያገባው ነው የሚለው ወይፍሩ ሊመን ይሻ ስለዚህ አላህ በእውቀቱ ምንም የሚያመልጠው የሚደበቅበት ነገር የለም በሰራቸው አጥፋት ሁሉ ከፈለገ ይምራቸዋል እንጂ ሳያቅና ተሸውዶ የሚያልፈው ነገር ያለ አይምሰላችሁ ከፈለገ ጥፋትን ሙሉ በሙሉ ያጣል ከእስከ መጨረሻ ግን ሊምርህ ከፈለገ ሊምርህ ይችላል ወያዲው መየሻ ደግሞ ሊቀጣም ከፈለገ ተንኮለኞችን ወንጀለኞችን ያጣል ሊቀጣቸው ይችላል እሱ ግን ሳያቀውና ሳይገባው ሳይረዳው አምልጦ ተደብቆ የሚያምልጥ ነገር ከተውንም የለም ይላል ማለት ነው والله على كل شيء قدير አላህ Subhanahu Wa Ta'ala በሁሉ ነገር ላይ ደግሞ ቻይ ነው በችሎታ በኩል ደግሞ ያስተዳደር ችሎታ የለህም እንዳትሉ ከኔ በላይ ቻይ ማን አለ ኢላህ ማለት ነው ማን አለ አላህን የሚመስል ቻይ ሁሉ ነገር በደቂቃ አላህ Subhanahu Wa Ta'ala ዓለምን ጥፊ ብላት ያጠፋት የሚችል ነው በደቂቃ ተመለሽ እንደነበርሽ ብላት ልትመለስ የምትችል ጉዳይ ነው በዚህ ደረጃ ችሎታ ያለው ጌታ ዓለምን አማስተዳደር አይችልም ብሎ ሊናገር የሚችል ሰው አለ ማንም ሊኖር አይችልም ማለት ነው ስለዚህ በእውቀትም ምስጥሩን ዳዱን ሁሉን በሙሉ ዳር ስተዳር ማከወንኩኝ በችሎታም ደግሞ ከማንኛውም በላይ ዓለምን በሙሉ ዳር ስተዳር ማሽከርከር የምችል እስከሆንኩ ድረስ ምን ጎሎብኝ ነው እኔ በአገሬ በግዛቴ ላይ ሌሎቹ ጣልቃ ገብተው የሚዘበርኩት ይላል አላህ Subhanahu Wa Ta'ala እና ለምን አደብ አትገዙም ለምን አቅማችሁን አጣቁም ይሄ ዓለም የማን ነው ያንተ ነው የምትሉ ከሆነ የኔ ከሆነ በኔ ህግ ነው በኔ ፍቃድ ነው መመራት ያለበት ሌሎች እንደዚህ የራሳቸውን ስራ አድርገው ሊገዙ የሚፈልጉና የሚችሉ ካሉ መጀመሪያ ይፍጠሩ መድረኩን የራሳቸው ዓለም ይፍጠሩና እዛ ላይ ይሞክሩ የሚችሉ ካሉ ማለት ነው የዚህ በተጨባጭ ያለው ዓለም ሰማው ምድሩም በውስጡ በዙሪያውም ያለው የኔ ነው የኔ ከሆነ ደግሞ በእውቀትም በሙሉ ነገሩ ምጥሩን ሁሉ አጣለሁኝ በችሎታ እኔ ከኔ በላይ ቻይላ ሳር ነው የሁሉ ሁሉ እንግዲህ መደረግ ያለበት ከዚህ ተነሳችሁ ነው መጀመሪያ አቅማችሁን ወቁ ማንነታችሁን ጠይቁ ከዛ በኋላ ግን መወዳደር የምትችሉ ከሆነ ትችላለህ እናንተ ነማናችሁና ይላል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ሰዎች ቢረዱ ኑሮ የአላህን ፍቃድ የአላህን ስርዓት የአላህን ህግ ወደ ጎን ትቶ እንደገና ዝግባ የማይባል መሀይም ደካማ ምስኪን ያመጣውን ተፈንጦ ህዝቦችን ይመራል ችግር ይፈታል ተብሎ ባልተሞከረ ነበረ ማለት ነው ይሄ ምንድነው ተንኮለኞች አቅማቸውን ባለማወቃቸውና ባለች ትንሽ ዕውቀታቸው ሌሎቹን ተነሱ የባሱትን ማህይሞች እንደከብት ለመንዳትና ለመበዝበዝ እንዲመቻቸው ነው ያአላህ ለህግ ከሰፈነ ግን ማንም ማንንም ሊበድል አይችልም ምክንያቱም አላህ አርባ ያደርግምና ማለት ነው ያ ከሆነ ደግሞ እነዚህ በህዝብ ደም የሚኖሩ ሰዎች ቦታ የላቸውም ማለት ነው ስለዚህ እነሱ ሁልጊዜ ህዝብን ከሃይማኖት ማረቅ ነው ትልቁ ስራቸው በቀጥታም ሆነ በተዘዋሪ መንገድ ከሃይማኖት ባራቁ ቁጥር አቅጣጫን ካስታቱ በኋላ ልክ መንገድ እንደጠፋበት በግ ትሆናለህ ማለት ነው እንደፈለጉ ለመንዳት ይመቻቸዋል መጀመሪያ ግን እምነትህን ታወቅ አቅጣጫህን ታወቅና እንትን አንድ አወናባይ ሲመጣ ምን አገባ ትለዋለህ ማለት ነው እና ማጠፈው ግን መንገድ የጠፋው ሰው ለምሳሌ በበራሲ ሲባዝን አንድ ተንኮለኛ መጥቶ ይገፈው ልብሱ ሊቀማው ይፈልጋል ምን ወደ ጥልቀት ፈልገህ ነው ወደዚህ ነው እና ወደዚህ እኮ የሚቀደው በዚህ በኩል ነው ይላል ወደ ሸለቆ ይዞ ለመግባት ማለት ነው ሪወከንቱ ስለዚህ ጊዜ ምስኪኑ ነጥ መቆጡን ተከትለ ታዳለ አይ መጅራትን ይልና ያለን ቀምቶ ይወስዳል ማለት እንደዛ ማለት ነው አሁን በአለም ላይ ያሉ ሰዎች እና አንተ ግን አቅጣጫ ካወቅ ወደዚህ እንሂድ ቢልህ ትሄድለታለህ ትክክለኛውን ታውቃለህ አጭበርባሪ መሆን ታውቃለህ ዘርዘርበር ስለዋለህ አፍሮ ይሄዳል ማለት ነው ችግሩ የማደንዘዝ ስራ ነው የሚሰራው ማለት ነው አሁን ጊዜ መጀመሪያ አንድ ሰው አልቀውሁ في اليم مكتوفا وقالوا له اياك اياك ان تبتل بالماء ይላል ሸራ العربي ተንኮለኞች ሰውየውን እግር ተጅ አስረው ጠፍርገው ታሰሩትና ባህር ላይ ወረወሩት ይላል ሲወረውሩት ምን አሉት አደራህን ዋንዳ ያበሰብስ ተጠንቀቅ ዋነተኛ እንኳ ቢሆን እጅግሩ ተታሰረ ምን ማድረግ ይቻላል ውሃ እንዳያበሰብሰው እንዳይነካው ነው ወይስ እንዳይፈርቅ የሚመከረው መጀመሪያ እንዲፈርቅ ተዘጋጅቶ አስረው ጠፍንገው ወሩረውታል አደራን ወንድ ያበሰብስ ይልታል ሲሳለቁበት ይላል እንደዛ ነው አሁን አመተል እስላም ያለችው ማለት ነው ጅብሩን አስረው አውረው ጆሮውን አደንቁረው እነሱ የራሱ መመሪያ ትቶ የነሱን ውሸት እንዳጨበጭብና እንዳጅብ አመቻችት ከዛ በኋላ አደራን አንተ ሰላም ነው ጠብቅ ማለት ነው ወይ ሰላም ነው ማሁን والله على كل شيء قدير الله በሁሉ ነገር ላይ ፍጹም ቻይ ነው ይሄ ከሆነ ደግሞ እኔ እንግዲህ በእውቀቱም በጉልበቱም በሁሉም ነገር የበላይ መሆኔን የምታውቁ እስከሆናችሁ ድረስ እኔ ጋራ መወዳደር አትችሉምና አደብ ግዙ በሏቸው ይሄን ለማለት ግን የሚበቁ ጎበዞች ጀግኖች ያስፈልጋል ማለት ነው መጀመሪያ ዕውቀቱ ግንዛቤው ያላቸው ሁለተኛ ድፍረቱ ያላቸው ካሉ ይሄ እንግዲህ ጁኑዱላህ በሚኖሩ ጊዜ ይሄን ነገር እንዲያስከብሩ ነው የሚፈልገው ማለት ነው አሁን ግን ጥላቶቹ ከወዳጆቹ መለየት የሚያቅትበት ሁኔታ ላይ ተደርሷል ማለት ነው እነዛ ጥላቶቹ አይን ባወጣ መልኩ በቀጥታ አነ ረብኩም እያሉ ነው ያው ፍራውን ያስቀመጠላቸውን መህር እያደሱ እየመለሱ ነው ያሉት ማለት ነው እኔ ነኝ ማንም አንበገናን ተነስተው እኔ ነኝ ጌታቸው የምን ሌላ ጌታ አሁን ሞልቶ አይናገርም ግን በተግባሩ በይዘቱ ይሄን ነው የሚመራ ያለው ማለት ነው አነ ረብኩም ለዓላ ምል ባለጂ ሲመጣ ግን አደብ ግዛ የሚለው ጎበዝ ያስፈልጋል ማለት ነው የከለለ ባለጌዎች ምን ጊዜ እንሆን ይቀጥላሉ ያናፋሉ እና አላህ Subhanahu Wa Ta'ala ይሄን እንድናቀና በማንኛውም ለዲን ብቻ ለአከራ ብቻ ለጀነት ብቻ ሳይሆን እስላም በዱንያ ላይ ጀነት ነው እስላምን የተላበሰና ተግባራዊ ለማድረግ የታደለ ሰው እስላምን በትክክል ተረድቶ በስራ ላይ የሚያውል ሰው ወላይ በዱንያ ላይ እሱን የሚያል ሰው የለም ጀነት ራሱ እዚህ ይመጣል ማለት ነው ያብን ጀነት ማለት ምንድነው እንከኔ የሌለው ኑሮ ማለት ነው የተሟላ የተሳካ ኑሮ ማለት ነው ማንንም ሳትበድል አንተም ሳትበደል ሁል ጊዜ ደስተኛ ሆነ ከወገን ጋር ተፋቅረ ተባብረ የምትኖር ከሆነ እዚህ ዱንያ ላይ ጀነት መጣ ማለት ነው ግን የተንኮለኞች ሰለባ ከሆንክ ጊዜ ሀብት ቢኖር ምን ዋጋ አለው አንተ 40 አመት 50 አመት ፈቅተ አፈር ደም በልተ ያፈራውን ባንድ ነገር በተንኮል ይጠልፈህና ይሄን ያህል በህገ ወጥ መንገድ ነው ያካበትከው ይላል ወደው ገፎ ይሄዳል ባዶ ጅን ትከራለ ማለት ይሄ እንዴት አርጎ ስርዓት ሊሆን ይችላል እና ሁል ጊዜ የሰው ልጆች የጌታቸውን መመሪያ ባወቁና ባከበሩ ቁጥር ግን ላ ተظلمون ወላ تظلمون አላለም ተናንትና አትበድልም አትበደልም ይላል ይሄ ነው የሚፈልገው ፍትህ አንዱ በአንዱ ደም አንዱ በሌላው ወዝ መኖር የለበትም ፍጹም ፍቅር ሊኖር የሚችለው በአላህ ህግና ስርዓት ስትመራ ብቻ ነው ለምን አላህ የማንም ዘመድ የማንም አባት አይደለም የሁሉም ጌታ ነው ስለዚህ ለጥቁሩ ለነጩ ለዳው ለሀብታም ለሴቱ ለወንዱ እኩል ነው እንደገና ሙስና ያካለለው ሁሉ ነገር በእጁ ነው ታይባል አይጠጣ ደግሞ ምን ያደርግለታል እሱ ሁሉ ነገር ለኛ ነው የሚያደርገው ማለት ነው ሌሎች ግን ባፋቸው የሚሉት ሌላ በተግባራቸው የሚሰሩት ሌላ ነው ማለት ነው እና ጃኬቴና መጽሐፌ ብቻ ነው ያለኝ የሚለው ሰውዬ 3 ቢሊዮን ተገኘበት ይሻው ምን 3 ቢሊዮን አለበት ብሎ ኢትዮጵያዊን አይደለም ያ ዓለም ምሁሮች ናቸው ያወጡት መረጃው ይሄ ነው የሰው ልጅ እኛ ቅዱስ ብለን እናጨበጭባለን ነገር ግን ጉዱ ይፈላል ማለት ነው እና አላህ Subhanahu Wa Ta'ala ይሄ ሁሉ ጥላት ጥላት ነው አያስገርምም የፈልገውን ደባብ ይሰራ ሰይጣን ሰይጣን ነው መላእክታ እንደሆን አትጠብቅ አንተ ግን ሙሚን ከሆንክ ሙእሚንነትህ የት ላይ ነው ያለው ቆሸር ሲጨማለቁ ሲጫወቱብህ ለምን ማለት ለምን አትችልም ነው ጥያቄው የኔው የኔ ወዳጆች የት አላችሁ የኔን ህግ ማን ነው የሚያስከብረው ህግ እኮ እንደ ህግ ስለተጻፈ ራሱን በራሱ አያስከብርም ሩሱሎችም ቢሆን ነብዮችም ቢሆን በምድር ላይ ባሉበት ሰዓት ራሳቸው በአላህ Subhanahu Wa Ta'ala በሰጣቸው አንሷሮች ነው የአላህን ህግ የሚያስከብሩት እንጂ ከፈለገ የተዋጣለት ህግ ቢኖር ተግባራዊ የሚያደርገው የሚያስከብረው ከሌለ ራሱ ሊከበር አይችልም ማለት ነው هذا وصلى الله وسلم على النبي وعلى اله الصلاه والسلام على رسول الله صلى الله عليه وسلم እና አላህ Subhanahu Wa Ta'ala ያው መንሃጁን መመሪያውን አስቀምጧል መልእክተኛውን ያው መልእክቱን እንዲያደርሱ አድርጓል ከዛ በኋላ ግን እምነቱን ተቀበልኩ የሚል ግለሰብ እያንዳንዱ ሰው ተጠያቂ ነው ማለት ነው እምነታችንን መዳሰስ አለብን መመርመር አለብን እምነታችን ባህላዊ ስማዊ ብቻ መሆን የለበትም ከተግባር ጋራ መመሳከር እንዳለበት ነው ደጋግሞ አላህ የሚያስገነዝበን ማለት ነው አላህ Subhanahu Wa Ta'ala በራሱ መስፈርት የተሟላ ካልሆነ በስተቀር ማንም ሰው አማኝ ነኝ ስላለ ብቻ አይቀበለውም እሱ ቅና ካልሰጠን በስተቀር እሱ ቅና የሚያሰጥ እምነት አቋም ደግሞ ምን ሲሆን ነው የሚመጣው ይሄ የሚያጠያይ ጉዳይ ነው ማለት ነው ምን ይላል አላህ Subhanahu Wa Ta'ala አመነ الرسول ያ አላህ መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለም አምኗል እንደሚገባው እንደምፈልግበት አምኗል ብሎ እውቅና ሰጠለ ነብዩ አለይሂ ሰላቱ ወሰለም በምንድነው አመነው ቢማ እንዚለ ኢለይሂ ረብህ ከጌታው በተወረደለት መመሪያ በቁርአን አልዓዚም ከመመሪያዎች ሁሉ የመጠቀና የላቀ ወደር የሌለው ለሰው ልጆች ፍትህን የሚያሰፍንና እንከን የሌለው መመሪያ ከጌታው እንደተላከለት ሙሉ በሙሉ አምኖበታል ተረድቶታል ይላል አላህ መሰከረላቸው ማለት ነው ለነብዩ አለይሂ ሰላቱ ወሰለም ኢማናቸው የተሟላ መሆኑን ወልሙእሚኑን አለ ወአመነ المؤمنون معه كذلك አብረውት ያሉትም ደግሞ አማይ ተከታዮቹም አምነውበታል በእስላም ይላል ሱብሃንአላህ ይሄ ብቻ ይበቃል ለነሱ ማረግ ማለት ነው ረብ العالمين ሜዳሊያ ይሰጣቸዋል ለአንሷሮች ለሙሃጅሮች ማለት ነው እና جميع الانصار والمهاجرين آمنوا بالله وكتبه ورسله ብሎ አላህ ሸሃዳ ሰጠ ምንም ያህል ሰው አለ በአለም ላይ እንግዲህ ረብ العالمين ምስክርነት የሚሰጣቸው ሰርቲፊኬት የሰጣቸው ማለት ነው ነብዩ ጋራ አብሮ በጎን ለጎን ማለት ነው ነብዩ አምኗል አንሷር ሙሃጅሮችም አምነዋል ይሄ ነው እንግዲህ ሙእሚን ማለት ይህ አይነት ኢማን ያለው ሰው ደግሞ በተግባርም አሳዩ ማለት ነው ውጤታቸውን አሳዩ 23 አመታት ውስጥ የተደረጉት እንቅስቃሴዎች ዓለምን በሙሉ ራስ ተግር ተለበጡት ማለት ነው ለምንድን ነው ትናንትና ታውት የሚያመልኩ ሰዎች እኮ ነበሩ ግን እንቅላብ አጂብ ነው ትልቅ አብዮት ለውጥ ዓለም ታይቶት የማያውቅ ነገር የተፈጠረው በዚህ ትንሽ ቡድን ነው ማለት ነው ምስጢሩ ምንድነው መጀመሪያ በአላህ በአዛቡ ማመን ነው እንትን የኛ እምነት ግን ላይመርላ ነው ስም ብቻ ነው አህመድ መሐመድ ብቻ ነው ውስጡ ሲገባ ሌላ ነው አበጋዝ ነው ችግሩ ያ ነው አባተ አመነ الرسول بما انزل اليه من ربه ያ አላህ መልእክተኛ ከጌታው በተወረደለት በቁርአን አልዓዚም በሚገባ አምኗል እኔም በቁርአን አምኛለሁ እላለሁ አማን ይከለክለኛል ግን አላህ እውቅና አልሰጠኝም ምን ዋስተናለኝ አላህ ይመሰክራል አይመሰክርም አላህ ግን ለነዛ ጎበዞች መሰከረ ማለት ነው ወልሙእሚኑና كذلك آمنوا بما أنزل إليهم من ربهم منهج متكامل اليوم أكملت لكم دينكم የሚለውን መርሆ አላህ የላከላቸው ከሱ ሌላ አማራጭ መመሪያ የሌለው መሆኑን በቁርአን መቶ በመቶ ያመኑ እነዛ ቡድኖች ናቸው ህዝቡላህ ያላቸው ኡላኢከ ህዝቡላህ አላ ኢነ ህዝቡላህ ሁሙል ሙፍሊሁን አላ ኢነ ህዝቡላህ ሁሙል ጋሊቡን የሚላቸው ዛሬ ግን የጎበዞች ስም የሌቦች መጠሪያ ሆነ ህዝቡላህ ይላል አላሁ ሙስተዓን ህዝቡላህ የሚላቸው እነዛን ጎበዞች ነበረ ማለት ሁሉን አመነ ቢላህ እንዴት አመኑ ታመኑበትን ነገር ቁም ነገሩን ያስቀምጥልሃል ሁሉ من الرسول والمؤمنين መልእክተኛውም ሆነ ተከታዮቹ ሁላቸውም ጎን ለጎን ተመልከቱ ሳያቀዳድማቸው ሁላቸውም በአላህ አምነዋል በአላህ በማመን ላይ እና አቡበክር ተወዳዳሪ ናቸው ነብዩ ጋር ማለት ነው አላህ አምነዋል እንደሚገባው እንደሚፈልገው ማለት ነው በአላህ አምነዋል በውጁዱ በመኖሩ በአለም ባለቤትነቱ በብቸኛ ተመላኪነቱ ባለ ሙሉ ማዕረግና ክብር ስም ባለቤት መሆኑን በሚገባ ምንም ሳይጠራጠሩ አምነውበታል ይላል ወመላእክቲል الكرام በተከበሩ መላእክቶችም አምነዋል መላእክቱላህ الكرام የአላህ ባለሟሎች ሙቀረቦች ናቸው እነሱ የአላህ ወዳጆችና አገልጋዮች መሆናቸውን አምነው የነሱን ፈለግ ተከትለውና ባህሪያቸውን ወርሰው በሰማይ መላእክቶቹ እንደሚያመልኩት በምድር ደግሞ የመላእክቶቹ ድራፍት ሆነው ንጥብራቅ ሆነው ነው እየሰሩ ያሉት ብሎ ይመሰክርላቸዋል ማለት ነው ወኩቱቢ በኪታቦችም አምነዋል ባለፉትም በተረኛውም በቁርአንም ጭምር በሚገባ ያመኑ ነብዩ መሐመድና አስሐቦቹ ናቸው ኢላል አላህ Subhanahu Wa Ta'ala ሌሎች ግን አማኝ ሊሆኑ ከፈለጉ እነዚህን ሰዎች ፈለግ መከተል ግዴታ ነው ሰው ብቻ አንጠልጥል አማኝ ነው ብትል የትም ተደርሰም ያው ሚላዋን ወሩሱሊሂ በሩሱሎች አምነዋል አላህ Subhanahu Wa Ta'ala በርካታ መልእክተኞችን ልኳል በተለያየ ሀገርና አጉር በተለያየ ዘመን እነዛ ሁሉ ሩስሎችን በሚገባ አምነውባቸዋል ላኑ ፈርቁ በይና አሃድ ምሩሱሊ ካንዱ ከአንዱ መለክተኛ ሌላውን ገንጥለን አናየው ልክ በመሐመድ እንደማመን በኑህ አምናለሁ ማለት ነው በኑህ እንደማመን በእብራሂም በእብራሂም እንደማመን በሙሳም በኢሳም ይሄ ነው አለበለዛ ከአላህ ሩሱሎች አንዱን ተከትለ አንዱን ከካርክ ባመንኩበት በምትለው ራሱ አላመንክም ውሸት አምነህ ማለት ነው ለምን የአላህ ነብይ የሆነውን ሰው አንዱን ተቀበልከው ሌላኛውን የምትክድበት ምን ምክንያት አለ መልእክቱ እኮ አንድ ነው ምንጩ አንድ ነው አይደለም እንዴ ሙሳን የተቀበለ ሰው ኢሳን የማይቀበልበት ምን ምክንያት አለ ሙሳን የላከው አላህ ነው ረብል ዓለሚን የመረጠውን መቀበል አለብኝ ብለህ አይደል እንዴ የተቀበልከው ኢሳን ሲልከው ለምን ነው ወደ ኋላ የምትለው እሺ ኢሳን ተቀበልኩ ብለህ ያበቃ መሐመድ ሲመጣ ወደ ኋላ የምታፈገፍገው ለምንድን ነው ኢሳን የላከ ጌታ የጌታ ትእዛዝ ነው የጌታ ፍቃዱ ነውና መርጦታል ተቀብያለሁ ብለህ ከሆነ አሁንም ደግሞ ያው ትዛዝ ነው ለዚህኛው የመጣው ማለት ነው የጌታን ትዛዝ ማክበር ከሆነ ምንድነው ልዩነቱ አንዱ ነብይ ተቀብለ ሌላውን የምትተውበት ስለዚህ አንዱ ነብይ ተቀብለ ሌላውን ነብይ ተካር በዛ አመንኩበት በምትለው ምራሱ ካሃዲ ነው ያማ አንድ ስውር ገባ አለ ወይ ዘረኛ ነህ የንተ ዘመድ ስለሆነ እስራኤላዊ ስለሆነ ነው ያመንከው የኛው አረብ ስለሆነ ወያኛው ጥቁር ስለሆነ የኛው ነጭ ስለሆነ ይሄ ደግሞ ያላህ ሪሳላ ብላ አይደለም ያመንከው ሌላ ጉዳይ ነው ወይ ወዳጅ ስለሆነ ነው የአላህ ሪሳላን ማክበር ከሆነ ግን አላማው የመጣው ነብይ ቢመጣ ባይሆን የነብይነትን መስፈርት ማስረጃውን ማቅረብ አለበት ከመጣ በኋላ ግን አንዱ ነብይ ከሌላው ነብይ ገንጥሎ የማይሰው በሁሉም ነብይ እንደካደ ይቆጠራል ከዛም በላይ በአላህ እንደካደ ይቆጠራል ለምን በአላህ ማመን ማለት በፍቃዱ በመመሪያው ማመን ማለት ነው ከመኖሩ ብቻ አይደለም ስለዚህ ነገሌን ነገሌን ነገሌን አሚ ነብይ አርጋቸዋለሁ ሲል እኔ ድረስ ተቀብላለሁ ከዛ ወዲያ ታልክ ምን ማለት ነው ከዛ ወዲያ ውሸት አምነ ማለት ነው በምኑ ላይ ያመነው አላህን አላመነም ጭራሽ ማለት ነው ወልየውም الآخر لا نفرق بين احد من رسله ከአላህ መልእክተኞች አንዱን ከሌላው ገንጥለንና ነጥለን አናይም በሁሉም ነብዮች አምነናል የሚሉት ጎበዞች እነዚህ ናቸው ብሎ መሰከረላቸው ማለት ነው ወቃሉ ሰሚዕና ወአጣዕና እና ጌታችን በዚህ ኪታብ በዚህ ሃይማኖት ውስጥ ያዘዘንን ነገር ሁሉ ሰምተናል እሱ ካዘዘን ጆሮ ዳባ የምንልበት ምክንያት የለም የሚሉ ናቸው ማለት ነው እንደገና ደግሞ ለመስራት የምንችለውን ነገር ሁሉ እስከ ፈለገብን ድረስ ታዛዦች ነን አላቁረመረምም ጌታዬ ካዘዘኝ እስከ መጨረሻ ጉልበቴንም ሀብቴንም ህይወቴንም ለመስጠት ዝግጁ ነኝ የሚሉ ጎበዞች ናቸው ይሄን በቃል አይደለም እንደኛ በተግባር ነው ያረጋገጡት ጎበዞች ማለት ነው ከረበና ረበና ወኢለይከል መሲር እና ይህን አይነት እንግዲህ ሙሉ እምነት ከተላበሱ በኋላ ቃላቸውን በተግባር ከመሰካት መሰከሩና ካረጋገጡም በኋላ እንደገና የጌታን ሀቅ እንዳልተወጡ ይሰማቸዋል ማለት ነው እኛንም ያህል ጎበዝ ማን አለ ብለው አይደነፉም አይኮፈሱም ሁሉን ነገር ህይወታቸው ንብረታቸው ሁሉን ነገር ለጌታ ሰጥተው ከዛ በተረፈ ደግሞ ምናልባት አጓድለን ይሆን አጥተን ይሆን እያሉ ይሰጋሉ እኛ ግን ምንም ነገር ሳናደርግ ጀነተኛ ናት ብለን እንደነፋለን ማለት ነው ሱብሃንአላህ የትና የት ነው ወፍራነከ ረበና ወኢለይከል መስራል ወንጀለኞች መስለው ማለት ነው እና ምህረትን እንለምናለን መመለሻችን ወደ አንተ ነው እኛ መጨም የፈለገውን ያህል በዚህ ውስጥ ጎንበስ ጎበዝ ቀና ብንል ብናገለግልም አንተ ታልደገፍከንና ታላለፍከን በስተቀር የኛ ስራ የትም አያደርሰንም የሚሉ ጎበዞች ናቸው ይላል ረበና ወኢለይከል መሲር ዙሮ ዙሮ መመለሻ ወደ አንተ ነው ሌላ ማመለጫ የለም ስለዚህ ወደ አንተ ስንመለስ አንተ ጉዳችንን እንዳታፈላው ደካማ ጎናችንን አጉልጠ የሰራናትን ዋጋ ቢሳርገ እንዳታሳፍረን አደራህን እኛ ምንችለውን አድርገናል በተረፈ ይቅርታህን ለምነናል የሚሉ ናቸው ይላል አሁን ግን ምንም ሳይሰራ ሁሉ ነገር እንዳደረግ ሆነ ትደነፋለህ ስራና ተግባር የትየለለ ሆነ ማለት ነው እና ወደሱ የሚመለስ መሆኑ ከልብ ያወቀ ሰው ነገ በሰራው ስራ ከማስበው በመተገበረው ጠየቃለ ያለ ሰው የጌታን ፍቃድ ለማስከበርም ለማክበርም ወደ ኋላ አይልም እኛ ግን በአሁኑ ጊዜ ያለነው የዚህ አይነት እምነት ላይ ነው ያለነው ሲባል መልሱ ሁሉም የሚያውቀው ጉዳይ ነው ማለት ነው ስለዚህ አላህን መውቀስ የለብንም አላህ ለምን እንዲህ አላረገልንም ለምን ጥላቶቻችን ይረግጡናል ለምን እንደዚህ ይጨፈጭፉናል የሚለው ቃል ነው የሚሰማው እኛ መጀመሪያ ከጥላቶቹ ለተለየነ ወይ የሚለው ጥያቄ መነሳት አለበት እነዛ የለየላቸው ግልጽ ጥላቶች ናቸው እኛ ግን እስላምን ከስሙ ተላብሰን በተግባር ግን የነዛ እጃጆችን አጨብጫቢዎች ነን እምሩ ላይ ነው ከነሱ የተለየነው ነው አላህ ቆለ ለወዳጆቹ ይረዳል ነው የሚለው በወዳጆቹ ይረዳል ወዳጆቹ መሆናችንን ማረጋገጥ አለብን ለምን እርዳታው ቀረብን ተማለት በስተፊት ነብት የምትጠይቀው እንኳን ተቀጥረኛ መሆን ሲታወቅ ነው ቀጥሮ አለ ያላ በእምነቱ ውስጥ አለህበት ወይ እንደሚፈለገው ነው ወይ ያሁነ ከሆነ ለምን ለወዳጆች ያደረከው ለኔ ነፈከኝ ማለት ይችላል ግን ከነዛ መሆነ ካልተረጋገጠ እንዴት አድርገ ያንዲ ሸሪካ ተቀጣሪ ታልሆን ካንተ ደሞዝ ክፈለ ብለህ ትሰለፋለህ እንዴ በመንገድ የምታልፈው ሰውዬ ችግር እኮ ነው ስለዚህ አንተ ማንነትህን መጀመሪያ መርምር ነው የሚለው አላህ Subhanahu Wa Ta'ala እኔን መውቀስ አይደለም እኔ ዛሊም አይደለሁም ልግመኛ አይደለሁም አረሳም አልሳሳትም ግን አንተ እንደምትፈልግብህ ሁነና ቶሎ ወዳጆች መስመርና ቶሎ ልስጥህ የዱንያው አልአኸራ ካልሆነ ግን በቃል አልሸወድም ሙስሊም ነኝ አለው ሙእሚን ነኝ አለው ሁሉ ቃሉን ስለደገመ አይደለም ነው የሚለው ላ ይከልፉ ላሁ ነፍሰን ኢላ ውስዓሃ አላላህ እንግዲህ እነሱ ሁለንተናቸውን ፈተው ከዛ በኋላ ደግሞ በተረፈ በደካማ ጎናችን እንዳትዘን ምህረትክን ሲሉት አላህ Subhanahu Wa Ta'ala ምን ወዳጆቹን ለማረጋጋት ላ ይከልፉ ላሁ ነፍሰን ኢላ ውስዓሃ መጀመሪያውንም ማንኛውንም ነፍስ አላህ ያቅሟን ያህል እንጂ እኮ አያስገድዳትም አይዟችሁ የቻላችሁትን ታደረጋችሁ ታቅማችሁ በላይ የናጓደላችሁ አጓደላችሁ ብዬ አልይዛችሁም አለ አላህ Subhanahu Wa Ta'ala እነዛ ጎበዞች እንግዲህ የሚችሉትን ሁሉ አድርገው ማማይችሉት እንዳይጠየቁ ነበረ ስጋታቸውና ጭንቀታቸው እኛ ግን የምንችለውን መቶ ከመቶ ዘጠና ዘጠኙን አንሰራው አይደለም ስለዚህ ምን ተይዞ ጉዞ ነው አላህ ግን እነዛን ሰዎች የሚፈልግባችሁን ያህል አድርጋችኋል አቃችሁ አቅማችሁን አቃለሁኝ በአቅማችሁ ልክ እንጂ ከዛ በላይማ አልፈልግባችሁም አለ አላህ Subhanahu Wa እና ምንም አላጓደላችሁም ማለት ነው በዛ አነጋገር ሄዳችሁ አልጣራው ድረስ ነው የሚፈለገው ድረስ ነው ከዚህ በላይ እናንተ አቅማችሁ ቢፈቅድ ኑሮ ትጨምሩ ነበረ አቅማቸው የሚፈቅደውን ሁሉ አድርጋቸዋል ከዚህ በላይ ደግሞ ያልፈልግም አለ አላህ Subhanahu በይበቃኛል አሰዩት ማለት ነው እኛ ግን እንዴት Subhanallah ኢላው ሳሃ ኢላ ጣቀታ ማን ማንኛውንም ነፍስ ያቅማን ያህል እንጂ ከዛ በላይ አንድ አላህ አያስገድዳትም ያቅማችሁን ያህል የምትችሉትን እንዳደረጋችሁ አቃለሁኛል አላህ Subhanahu ወተዓላ ለሃማ ከሰበት ማንኛውም ነፍስ ተኸይር ነገር የሰራችው ነገር አላት የድካም ዋጋ ወረታዋ ተይዞላታል በኔ ዘንድ ይላል ወአለያ መክተሰበት ምን الشر ተሸር ደግሞ ያደረገችው ነገር ሁሉ ውጤት ተጠያቂ ትሆናለች ይችላል ማከሰበት ማለት ምን الخير መክተሰበት ምን الشر ማለት ነው እና እንግዲህ ማንኛውም ነፍስ በአቅሟ መጠን ነው የምትጠየቀው ኸይር ነገር ሰርታ ከሆነ የዛ የኸይር ነገር ውጤቷ ፈመያመ ምትቃለ ደረቴን ኸይር ይራ ሸር ከሆነሳ ፈመያመ ምትቃለ ደረቴን ሸር ይራ ይሆናል እና ሁሉም ሰው በሰራው ስራ ተጠያቂ ነው አንተ በፈጸምከው ስለት ሌላ ሰው አይጠየቅልህም አንተ ባፈራው ሐሰናት ሌላ ሰው አይመነዳም ያ ኢስራኑ ዋጋ ታገኛለህ ማለት ነው ወዕድም ወዕድም አለበት እና ይህንን እንግዲህ ሲላቸው አሁንም ጌታቸውን በመማፀን እኛ በስራችን አንመካም ጊዜ አንተን ረህማ ብቻ ነው የምንጠብቀው አሉና ዱአቸውን ቀጠሉ ረበና ጌታችን ሆይ لا تؤاخذنا إن نسينا እኛ ምንም ቢሆን ሰው ነን ስለዚህ የምትፈልግብን ነገር ለመስራትም ሆነ ወይም የምከለከለው የምጠላው ለመተው አቅማችን ውስጥ ነው በዛው ላይ እርሳታ ስተት ያጠቃናልና በምንረሳውና በምንጻሳተው እንዳትይዘን አደራህን ብለው ጠየቁ ትምር ያስተምር እንደሚባለው ማለት ነው እና እነሱ ረስተው በሰሩ ተሳስተው በሰሩት እንዳይጠየቁ ነው እኛ ግን አውቀን በሰራ ነው ተፈራን ጠይቀን አውቀን በምንሰሆን ብለን የምናደርገው ስንት ነገር አለ ወንጀል ጀራኢም የሚሰራው እነሱ ግን ተረስተው ባደረጉት ነገር ወይም ተሳስተው ሳይፈልጉ በአጋጣሚ በተፈጠረ ችግር እንዳይጠየቁ ጌታቸውን ይማጸናሉ ማለት ነው በዚህ መልክ ነበረ ጎበዞቹ ጌታቸው ጋር የሚወያዩትና የሚገናኙት ማለት ነው ረበና ጌታችን ሆይ አሉ ወላ ተህሚል አለይና ኢስረን ከማ ሐመልተው አለ الذين من قبلنا ከኛ በስተፊት በነበሩት ህዝቦች ላይ የጫንከውን ከባድ ጭነት በእኛ ላይ እንዳትጭንብን ብለው ጠየቁ እና ምን ማለት ነው ታቅም በላይ አስጨናቂ የሆነ ህግጋት እንዳትደነግግብን እኛ አቅማችን ውስን ነው ታውቃለህ ስለዚህ ከምታዘነው ነገር ታቅማችን በላይ እንዲያድርጉ ብለን እንዳታዘን በምከለከለውም ነገር ደግሞ የማይቻል ነገር እንዳትከለክለን እና ይዳቅማችን ነገር በምንችለው ነገር ግን ዝግጁ ነን የምንችለውን ነገር ወደ ኋላ አንለም ብለው ቃል ገቡ ማለት ነው እና ምንድን ማለት ነው እስር ማለት ህምለን ተቂል ማለት ነው ከባድ ሸክም እንዳትጭንብን ከባድ ሸክም ማለት አዳጋቸ ሆነ ትእዛዝ እንዳታወጣብንና ጉዳችን እንዳይፈላ የምንችለውን ነገር ግን ምንም ችግር የለም ወደ ኋላ አንልም ይላሉ ማለት ነው ከማ ሐመልተው አለ الذين من قبلنا ከበፊታችን በነበሩ ህዝቦች የወትሮ ህዝቦች ላይ አንዳንድ ጠጣሪ የሆነ ህግ ተደንግጎ ነበረ ታቅማቸው በላይ ሆኖ አቅቷቸው ይወደቋሉ እንደዛ እንዳታደርገን ይላሉ ማለት ነው ረበና ጌታችን ወይ ወላ ተሐምልና ማላ ተከተለና ቢህ من المصائب والمتاعب ማለት ነው እንደገና ደግሞ ታቅማችን በላይ የሆነ አሳር መከራ እንዳጭንብን ብለው ይጠይቃሉ ማለት ነው ወዳጃቸው ማለት ነው ሰው እንግዲህ አቅሙ ውስን ነው በዛች በአቅሙ ልክ ፈተና በመጣ ጊዜ በገንዘብ ይመጣል በጤንነት ይመጣል በአገር በመብት ታቅም በላይ የሆነ ነገር ከመጣ መቋቋም ያቅታል ማለት ነው እንደዛ እኛ ታቅማችን በላይ ልንቋቋመው የማንችል ፈተናና መከራ ሙሲባ እንዳታመጣብን ሰዎች ትልቅ የተባሉ ሁሉ የሚዋረዱና የሚጋለጡበት ጊዜ ይመጣል ፈተና ሲከብድ ማለት ነው በዚህ መልክ እንዲጠይቁ ያስተምራቸዋል ማለት ነው እንደዚህ በሉ ይሄን ታላችሁ አረግላቸዋለሁ ማለቱ ነውና ማለት ነው እና እያንዳንዷ ጥያቄ ረሱል አለይሂ ሰላቱ ወሰለም በሐዲስ እንዳረጋገጡት አፋል ይላል ይሄን በጠየቁ ቁጥር እያንዳንዷ ነጥብ ላይ አደርጋለሁ ወዳጆች አይደላችሁም እንዴ ለእናንተ ያላደረኩት ታዲያ ለማን አደርገው ነው እያለ መልስ ሰጥቶበታል አሉ ግን ለነማን ነው እኛም እያነበብነው ነው እና ግን በመላሳችን ነው የምናነበው እነሱ በቀልብም በቃለብም በአካልም በስሜትም በተግባርም ነው ይሄን ጥያቄ የሚያቀርቡት ስለዚህ እያንዳንዷ ጥያቄ ስታቀርቡ እሺ አደርጋለሁ ብሏቸዋል አሉ ረሱል አለይሂ ሰላቱ ወሰለም አሁን ግን ያለው ሁኔታ ይሄ አይደለም ወላ ተሐምልና ማላቱ አከሰለና አዲ የማንችለውን ነገር አሳር መከራ እንዳትጭንብን ወአፉአና ድክመትና ጉርለት ካሳየን ደግሞ ይቅር ብለህ ለፈን እንጂ በትንሽ በትልቋ ሂሳብ እንዳታጠብቅብን ወግፍር ለና ስተትም ከተከሰተ ደግሞ ሸፋፍና አሳልፈን ይቅር በለን እንጂ እኛ በስራችን ቸላ እናልፋለን አናስብም ይሉ ነበረ ማለት ይሄ ሁሉ እሺ እያላቸው ነው ሄደው ማለት ነው ወረሃምና እዘንልን ራራለን አንተ ነህ ያለን ወዳጃችን መውላና ስለዚህ አንተ ታላዘንክልን ማን አለን ሲሉ አዎን አቃለሁ እኔ ለእናንተ አለኋችሁ ይላል አላህ Subhanahu Wa Ta'ala እና አንተ መውላና አንተ ናሲሩና ወሐቢቡና ወዳጃችን ረዳታችን ደጋፊያችን ዋዲያችን አንተ ነህ አሁን እኔ ነኝ ሱብሃንአላህ በጌታና በነሱ መካከል ያለው ቀረቤታ መግባባት መናበብ ምን ያህል እንደሆነ ማለት ነው ይሄ ሁሉ በጠየቁ ቁጥር እሺ አደርጋለሁ ይሄ ሁሉ አደርጋለሁ እያለ አረጋግጦላቸዋል وانصرنا على القوم الكافرين ከሃዲ በሆኑት ኃይሎች ላይ ደግሞ የበላይ አድርገን ዲላ ቀዳጀን ብለው ጠየቁ እሺ አደርጋለሁ አላቀዳጃቸውም እና ጎበዞች وأنتم أذلة ይላቸዋል ራሱ ትግቡም አትባሉ ርጋፊዎች ትንሾች ደካሞች ምንም ትጥቅ ስንቅ የሌላችሁ የተናቃችሁ የወደቃችሁ የነበራችሁትን የዓለም أسياد አላደረኳችሁም ይላል አላህ Subhanahu Wa Ta'ala ነው እናንተ ህይወታችሁ ለኔ ሰጣችሁ እኔ ደግሞ ሰው አደረኳችሁ በቃ ይሄ ነው ችግሩ እኮ አሁን እኛ ትልቁ ጥላታችን ራሳችንን ማለት ይቻላል ራሳችን ለጥቅማችን ጠርነ ነን የሚጠቅመን ነገር የሚበጀን ነገር ምንሰራ ምንፈልግም አይደለም ይሄ ነው የችግራችን ምንጭ ሁሉ ማለት ነው ስለዚህ ከጌታ ስንለይ ከጌታ ስንርቅ ያነ ተኩላ ባለቤቷ የጠፋች በዚህ ስታገኝ ይፈረድባታል ለምን በላሻት ይባላል ጥላት እንደዛ ነው አሁን እያደረገ ያለው አንተ ለምንድን ነው ከባለቤት ተባር ዱር የምትገባው انما ياكل الذئب من الغنم القاسيه ያሉ ረሱል አለይሂ ሰላቱ ወሰለም ተኩላ እንደዛ አብሮ የሚሄደውን መንጋውን ፍየል መጥቶ ነጥቆ ሊሄድ አይችልም ከዛ ነጠል ብላ የምትሄድ ግልገል ካገኘ ግን ማሻአላህ ናት እሷ የሱ ሲሳይ ትሆናለች ማለት ነው አሁን ግን ሁሉም ተነጣጥሎ ነው የተወጣጥ ነው ይሄደ ያለው ማለት ነው ስለዚህ ጌታ ጋር መወገን መቻል ተፊሩ ኢላላህ ይላል አንተ ሙእሚን ከሆንክ ሰማይ ብትወጣ መሬት ብትገባ ምንም የምታመልጥበት ነገር የለም ማምለጫ አንድ ብቻ ነው ወደ ጌታ መሸሽ ወደ ጌታ ከወገንክ ሁሉን ነገር ለሱ ከሰጠ ለሱ ታማኝ ከሆንክ ለሱ አገልጋይ ከሆንክ እሱ አሳልፍ አይሰጥህም አላህ Subhanahu Wa Ta'ala ኢና ለነንሱሩ ሩሱለና ወለዲና አመኑ ማአሁ ወዳጆቻችን መልእክተኞቻችንና ከነሱ ጋር ያመኑትን ሰዎች ለማንም ጥላት አሳልፈን አንሰጥም እንረዳለን እያለ ነው በቃለ መሐላ والله لننصر رسولنا سبحان الله ግንኛ ይሄ ነገር ነው ያጣ ነው ከአላህ ጋራ መወገን ከአላህ ጋራ ማበር ስናጣ ጥላቶቻችን የተሳካላቸው እዚህ ላይ ነው እናን መገንጠል ቻሉ ማለት ነው ከጌታ ጋራ ማለያየት ማጣላት ቻሉ መጀመሪያ ከዛ በኋላ እንደፈለገ ቢዘለዝለ ምን ችግር አለ አላህ ሲሆን በስምህ እንጂ ምን ትለያለህ የሱ አገልጋይ አይደለም እንዴ የለኔ አላማ ብለ ለኔ ዲን ብለ ምን ያደረከው ነገር አለ ይበልህ ለውቀት እያለ ነው የሚልክብህ ማለት ነው ግን ከሱ ጋራ ብንወግ ኑሮ የሁሉ ችግር ሊመጣ ባልቻለ ነበር በአለም እስላም ማለት ነው በእኛ ባገራችን ወይም በእኛ ብቻ አይደለም በአለም ዙሪያ ያለው ውጥንቅጥ በሙሉ ምክንያቱ ይሄ ነው ማለት ነው ሙስሊሞች በቁጥር አነሱ ከሌላው ዓለም ሙስሊሞች በኢኮኖሚ ደካማ ናቸው ሙስሊሞች በምንድነው የሚጎላቸው ከጌታ ጋር ያላቸው አላቃ ስለተበጠሰ ብቻ ነው ምክንያቱም የነሱ ቁዋ ላይ ነው ያለው ወትሮም ዓለምን ሙስሊሞች በስልጣኔ ተወዳድረው አያውቁም ይሄ መታወቅ አለበት ሙስሊሞች ስንል የኛ ኡመት ብቻ አይደለም እኮ አጥባኡል አንቢያ ወሩሱል የሩሱሎች ተከታዮች ከየትኛውም ታሪክ በአለም ዙሪያ ያሉ ኃይሎች ጋራ በወታደራዊ ኃይል በቁጥር ተወዳድረው አያውቁም በኢኮኖሚ በቁጥር ተወዳድረው ባጣ በስልጣኔ ተወዳድረው አያውቁም ሁል ጊዜ የአላህ ኃይሎች በኢማን ነው ተወዳድረው የሚያቸንፉትና የሚቀድሙት ማለት ነው ያለ የሌለን ትልቁ መስካችን ታላ ጋራ መወገን ነው እሱን ከያዝን ግን ሁሉን ነገር አላህ አመቻቻል እኔ አረግላችኋለሁ እያለ ነው እኛ ግን በአሁኑ ጊዜ ስልጣኔ እንመኛለን መቅደም መበልጸግ እንመኛለን ግን በማንስር በጥላት ስር የስንጅራት እየላስክ ማለት ነው ተዋራ የአላህን መንሃጅ ትተህ ከአላህ ተለይተህ እንዴት አድርጎ ያለ መንገዱ ጉዞ ይሆናል ወደ ግራ እየተጓዝ ወደ ቀኝ መድረስ አትጠብቅም መቼም ምን ነው የምንሄደው በተጓዝን ቁጥር ስለዚህ መጀመሪያ መነሻችንን የችግራችንን ምንጭና መነሻ ማወቅ ያስፈልጋል ስለዚህ አኺረ ዘማን ሲሆን ፈተና ይበዛል ምን ተመክሩናላችሁ ስላቸው ወዱ ኢላ ኪታቢላህ አሉ ያለ ለለመስያቸው መስያቸው ያላህ ኪታብ ነው ይህ ኪታብ ወርዶ እናንተ ጋር የተቀመጠው ለምንድን ነው ለመደርደሪያ ማሞቂያ አይደለም የግድግዳ ጌጥ እንዲሆን አይደለም መመሪያ አድርጉት ብሉት ጠጡት ቁርአንን ተላበሱት የዛ ጊዜ ካላህ ጋር ተሆናላችሁ አላህ ደግሞ ከናንተ ጋር ከሆነ ማንም ሊያጠፋችሁ አይችልም ነው ያሉት ማለት ነው ስለዚህ ኡመተ ኢስላም እየተወቀጠች ነው ዋጋዋን እየከፈለች ነው ግን ተወቅታ ተወቅታ መጨረሻ መፍቲው ሲጠፋ የምመለስበት ጊዜ ሩቅ አይሆንም ኢንሻአላህ እየመጣ ነው ያለው ማለት ነው እስከዛ ግን ወደ ፈሩስ የምንመጣ ድረስ አሁንም ይቀጥላል ማለት ነው ምክንያቱም አላህ ለውጥ ከፈለጋችሁ እናንተ መጀመር አለባችሁ እያለ ነው ለውጥ ከፈለጋችሁ ከኔ አትጠብቁ እናንተ ናችሁ የለውጡን በር መቆርቆር ያለባችሁ እያለ ነው አላህ Subhanahu Wa Ta'ala ان الله لا يغير ما بقوم حتى يغيروا ما بانفسهم አንተ አሁን ያለበት ሁኔታ ተመችቷል ተስማምቷል ሰየው ጥሩ ነው ብለሃል ከሆነ ችግር የለም ቀጥል አራ ጎረብቶኛል ገልምጦኛል ፈልጥቶኛል ካልክ እሺ ምን ይሁን ተንቀሳቀሳ ይሄን ለመለወጥ ወደ ተሻለ ሁኔታ ለመምጣት ተንቀሳቀስ እኔም ረዳሃለሁኝ ነው የሚለው አንተ ተኝተ ግን ሁሉን ነገር አንተ አንተ የሚሰጥ የለም እያለ ነው አላህ ይሄንን አውቀን አሁንም በየጊዜው ችግር ሰውን ያስተምራል ያነቃል ችግር ሲበዛ እንቅልፍ ያሳጣል እንድታስብ ያደርጋል ይጠቅማል ራሱ ይሄ ነገር ደግሞ መፍትሄው ወዴት ነው ብለ ያንንም ግራ ቀኝ ወደ ላይ ወደ ፊት ሁሉንም ቧጠ ሁሉም መንገድ ዝግ ሆኖ ስታገኘው አንድ አማራጭ ብቻ ይሄ ሆኖ ከተገኘ ወደዛ አማራጭ መምጣት ይሆናል የመጨረሻው ወደዚህ እስከምንመጣ ድረስ ግን ይቀጥላልና ይሄንን እንድናቅና እንድንረዳ ነው አላህ የሚፈልገው አላህ Subhanahu Wa Ta'ala የሰማነውን ለመስራትና ውጤት ለማየት ያብቃን እያን የዛሬው ደርሳችን እዚህ ላይ ይጠቃለላል ወሰለላሁ ዐለ ዐለ ነብይ ወኢላ طيب بسم الله